قل إن لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم በባለፈው ትምህርታችን ላይ ውጁብ እሕትራም አስማኢላህ በሚለው ርዕስ ውስጥ የሚካተቱ ንግግር- ነገሮችን ለመዳሰስ ሞክረናል። ያው አላህ ስብሓነሁ ወተዓላ ወደሩ ለዚነ ዩልሒዱነ ፊ አስማኢሂ የሚለውን የቁርአን አንቀጽ ተንተርሰን ወልኢልሓዱ ቢአስማኢላሂ አንዋዕ የሚለው ላይ ደርሰናል። و- والإلحاد بأسماء الله أنواع والإلحاد መካድ የሚባለው ነገር ቢአስማኢላህ በአላህ ስብሓንሁ ወተዓላ ስሞች ና- ገልጽ 146 ወልኢልሓድ ማዘንበል በቋንቋ ደረጃ ቀጥታ ትርጓሜ እልሓት ማዘንበል ማለት ነው። ያው መካል የሚለውን ትርጉም ይይዛል። ኢልሓድ ስንል ማለት ነው፣ ማዘንበል ሲባል ማለት ነው። ቢአስማኢላሂ አንዋዕ በስሩ የሚካተቱ ብዙ ክፍሎች ይኖራሉ ይላል። አሐዱሃ አንደኛው ይላል አዩሰማ ቢሃል አስናም የአላህን ስብሓን ወተዓላ ስሞች ከማዘንበል ውስጥ ወይም ደግሞ ከመካድ ውስጥ ይገባል የአላህን ስብሓን ወተዓላ መጠሪያ ስሞችን ለጣዖታቶች መጠሪያ ማድረግ ግልጽ ነው መጠሪያ ማድረግ ከተስሚየቲህም ላተ ሚን አልኢላህ እነዛ ሙሽሪክ አረቦች ላትን ኢላህ ከሚለው ቃል ተንተርሰው ነው ምን ያሉት የሰየሙት ይላል። ዑዛን ደግሞ ሚነል አዚዝ ዑዛ ደግሞ ምን ከሚለው ነው? ዑዛ የሚለውን ስያሜ የሰጡት አዚዝ ከሚለው ነው። ወተስሚየቱሁም ሰነመ ኢላሃን ወተስሚየቱሁም ሰነመ ሰነም የሚባለውን ነገር ደግሞ ወተስሚየቱሁም ሰነመ ኢላሃን አምላክ ብለው ምን ብለዋል ሰይመዋል ይላል። አታኒ ይህ እንግዲህ ከሱ ሙሽተቅ አድረ ወስደው ነው እውነት በቋንቋ ደረጃ ከዛ የሚወሰድ ሆኖ አይደለም ስሮ ቃሉ ከዚያ የመጣ ሆኖ ሳይሆን ላት የሚለውን ከኢላ ዑዛ የሚለውን ከአዚዝ ወስደው ነው የሰጡት ማለት ነው አሳኒያ ሁለተኛው ተስሚየቱሁ መሰየማቸው ይላል አላህን መሰየማቸው ቢማ ላ የሊቁ ቢጀላሌ በታላቅነቱ የማይገባውን ስያሜ መሰየም ምሳሌ ከተስሚየቱም ነሳራ ነሳራዎች አላህን ስብሓነሁ ወተዓላ መሰየማቸው ምን ብለው ነሳራ ለሁ አበን ከተስሚየቱሁም ነሳራ ለሁ ለሱ ለአላህ ስያሜን ሰጡ አበን አባት ብለው ማለት ነው ግልጽ ነው አባታችን ወይ በሰማይ የምትኖር ስሜ ይቀደስ መንግስት ይህን የሚሉት ነገር አልሰማችሁም አባት ነው የሚሉት አባቴ ሆይ ሲለምኑ ሲማጸኑም እኮ አባቴ ይላሉ። ግልጽ ነው አባቱ አለዚ ያኔ ካነ ሰበብ ሊውላደቲ ለይሰ ለው ለይሰ ረቡና ጀለ ወዓላ ለሁ አበን አባቱ አይደለም አባት ማለት ወተስሚየቱል ፈላሲፋ እነዛ ፈላስፎች ደግሞ መሰየማቸው ለሁ ሙጂበን ቢዛቲህ ይላሉ። ስታዩት ጥሩ ስያሜ ይሆናል፣ ግን አላህ ስብሐነ ወተዓላ ራሱን የሰየመበት አይደለም። ሙጂበን ቢዛቲህ ሙጂበን ማለት ሙጂብ ማለት ባዒት باعث ወይም داعي ማለት ነው። ለዛ ነገር አነሳሽ ወይም ጠሪ ማለት ነው። بذات ለነገራቶች ማለት موجب ነው። እሱ ግልጽ ነው። باعث አነሳሽ داعي ነው ይላሉ። بذاته بذات ማለት ነው በዛቱ ذات ቀጥታው ትርጉሙ አካል የሚለውን ትርጉም ሊይዝ ይችላል አይደል? እና በዛቱ በራሱ በዛቱ ነገራቶችን ባኢት አነሳሽ ዳዒ ብለው ይላሉ። አው ዒለቱን ፋዒልያ የፈላስፎች አንዳንድ ጊዜ ስያሜ ማጤን ያስፈልገዋል። ግልጽ ነው። አሁን ምንድነው ሙጂበን ቢዛቲ ሲል በዛቱ ሌላው ምን የሚል ለመገኘት ያን ባዒትና ዳዒ ነው አነሳሽ እና ጥር የሚጠራ ማለት ነው። አው ኢለቱን ፋዒልያ ኢላ ማለት በቋንቋ ደረጃ ማለት ነው። ምክንያት ማለት ነው። ዒላ ማለት ምክንያት ማለት ነው። እዚህ ጋር ግን እነሱ የፈለጉት ምንድን ነው? አው ዒለቱን ፋዒልያ ቢጠብ ፈላስፎች የራሱ ትርጉም አለው ራሱ የቁሉን አልፈላሲፋ ሀከዛ ብሎ ነው ኪታቦች ላይ ራሱ የሚያሰፍርላቸው እና አርስቶተል የመሳሰሉትን እንግዲህ እነሱ ታዋቂ የሚሉት ከ ከክርስቶስ ልደት በፊት ምናምን ብሎ እያሉ ከኢሳ ልደት በፊት እነዚህ ነበሩ አይደለ ፈላስፎች ከነሱ የሚያመጧቸው ፍልስፍናዊ ቃላቶችን የሚጠቀሙበት ነው። አው ዒለቱን ፋዒልያ አምላክ ማለት እነሱ ጋር ምን አይነት ነው? ሰጥሩ ዒለቱን ፋዒልያ ይላሉ። ኢለቱን ፋዒልያ ማለት ኩሉ ማ የስዱር አንሁ አምሩን አኸር ከሱ የተለያዩ ነገሮች ከሱ የሚገኙ ወይም የሚመነጩ ማለት ነው። እደግመዋለሁ። كل ما يصدر عنه أمر آخر ከሱ የተለያዩ ነገሮች ምን የሚሉ የሚመነጩ የሚገኙ ከሱ የተነሳ ነው ከሱ ተንተርሶ ነው ሌሎች የሚገኙት። አሁን ጥሩ ይመስላል የሰየሙ ስያሜ ማለት ነው። ሊስት ከሱ የሚገኙ ሲሉ ማለት ነው። ግልጽ ነው። ሄዶ ሄዶ ምንድነው matter የሚለውን ነገር ላይ አንተ በጥሩ ነው የመጡት ብለ ልትል ትችላለህ። ግን ከነሱ ጋር አብረህ ስትቆየ በኋላ ላይ እናየዋለን። ግልጽ ነው አለ ይሄ ማተር ልክ እንደ ማተር የለም በቃ ከዛ በኋላ ሌሎች ነገሮች ከሱ ተገኙ ወይም ደግሞ ዒለቱን ፋዕልያ ማለት አስሉ ሰበብ ማለት አስሉ ሰበብ ምን ማለት መሰረታዊ የሆነ ሰበብ ማለት ነው አላህን ነው የሚሉት መሰረታዊ የሆነ ሰበብ ግልጽ ነው ሌላው ተንተርሶ የሚመጣው ከሱ ተከትሎናል ፋዕልያ ቢጠብዕ ቢጠብዕ ማለት በተፈጥሮአዊ ይዘት ላይ አሁን የሚገኙት ነገሮች አሉ አልመክሉቃት ወሀከዛ ጠብዕ የተለያዩ መክሉቃት ሁሉቅ ሲፋ ምናምን ይሄ ሁላ መክሉቅ የተገኘው ሲፋ የሚለው ሁሉም ነገር ማለት ነው የተገኘው እሱ ነው አስሉ ሰበቡ ማለት ነው እዛ እሱ የፈጠራቸው አይደለም የሚሉት የለነሱ መገኘት ሰበብ እሱ ነው ነው የሚሉት እነሱ የፈለጉት ይሄ ኸይር ነገር የሆነ ትርጉም ሊሰጡ ይመስላል ስታስቡ ግን አይደለም እና እንዲህ አይነት ስያሜዎችን ይሰጣሉ እነዛ ፈላስፎቹ። በይበልጥ ደግሞ እንግዲህ በኋላ ላይ ታያለ አርድ ጂስምና ጀውሃር የሚባል ነገር ሰይመውት አላህን ጀውሃር ገልጸዋለ። ይሄ ከዚህ ጋር ሄድም ይህንን እያሉ የሚሉበትን እስቲ ቀመራቸውን አብረን እንዳስሰዋለን። አታሊሱ እና የነዚህም አላህ ራሱን ምሳሌ አላህ ስብሓነ ወተዓላ ምንድን ሙጂበን ቢዛቲህ የሚል ስም ታውቃላችሁ? ለአላህ በሐዲስ ወይም ደግሞ በቁርአን ለአላህ የምናሰብተው የነበሩ አለዚ ሰበተ ቢልቁርአኒ ወልሐዲስ አይደል? ከዛ ውጪ ማስበት አንችልም። ዒለቱን ፋኢልያ ቢልጠብዕ የሚባል የሚታወቅ ስያሜ የለውም ማለት አሳሊስ ወስፉሁ ቢማ የተዓለ አንሁ ሌላኛው አላህ መወሰፍ ይህም ከኢልሓድ ውስጥ ይገባል። ኢልሓድ ያው ሌላኛው ኢልሓድ የአላህ ስብሓን ወተዓላ ስሞችን መካድ ወይም ደግሞ ምን ማለት እ ማጋደል ከሚለው ርዕስ ውስጥ ይገባል ብለን ሌላኛው ወስፉ ቢማ የተዓላ አንሁ አላህ ከፍ ከሚልበት ነገር መወሰፍ ወየተቀደሱ ሚን ነቃኢስ ከጉድለት አላህ ከሚጠራበት ምን ማለት እሱን መወሰፍ መግለጽ ማለት ምሳሌ ከቀውሌ አኽበስ ልየሁድ እነዛ ኢኽዋን አልቅረዳ ወልኸናዚር የሆኑት ማለት ነው አኽበሱ ልየሁድ ግልጽ ነው። እነዛ ቆሻሻ የሆኑት ይሁዶች አላህን መሰየማቸው ኢነሁ ፈቂር አይደል? እሱ ደሃ ነው አሉ። ግልጽ ነው። ወነህኑ አግኒያ አይደል? እኛ ሀብታሞች ነን፣ እሱ ደሃ ነው። ለምን ሲባሉ አላህ ስብሐነ ወተዓላ ወአቅሪዱላህ ቀርደን ሐሰና ብሏል። መልካምን ማበደርን አበድሩ ብሏል። ስለዚህ እኛንን ከኛ ፈልጉ አላሉ። ተመልከት ለኸይር መጠቀም የሰጣቸውን ጭንቅላት ለሸር ሲጠቀሙት ሀል ፈቀዱ ሀደል ማዕና አተውት ነው እንዴ አላህ ምን ማለት እንደፈለገ ወላኪን መን የህዲህ ላሁ ፈላ ሙድለ ለህ ወመን ዩድሊል ፈላ ሀዲየ ለህ ሆኖ ነው እንጂ ወይነው እና ድሃ ነው ይላሉ። ሌላኛው ደግሞ እዛው ላይ ማለት ነው ከተቀጣጠፉትና ራሳቸው ካሰፈሩት ውስጥ ራሳቸው ካሰፈሩት ውስጥ ወኢነሁ ኢስተራሐ የውመ ሰብት ይላሉ። ሰማይና ምድርን ፈጥሮ ምን አሉ? ቅዳሜ ዕለት አረፈ ይላሉ። አረፈ አሁንም ላይ እኮ ሰብቷል፣ ተገኝቷል። እነሱ ተህሪፍ አድርገውታል መጽሐፍ ቅዱስ አርፏል ይላሉ። መጽሐፍ ቅዱስ ለመባል ቅዱስ ለመባል የሚያሳጣው ብዙ ነገሮች አሉ። ቅዱስ ለመባል ግልጽ ነው። መጽሐፍ ሊሆን ይችላል። ቅዱስ ግን የሚለውን ነገር የሚያሳጣ ብዙ ነገሮች አሉ። ብዙ የሰው አውረትም ከነስሙ ቁልጭ አርጎ ማስቀመጡ በራሱ ቅዱስነትን ማጣት ነው። አላህ ስብሐነሁ ወተዓላ እንኳን በሌላ ቂንያዊ ግንኙነትን ራሱ በቂንያዊ ገለጻ ነው። እነሱ የሰው አውረት እንኳን በስሙ በምናውቀው የጋጥ ወጦች መጥሪያ ነው የጠሩት ማለት ነው። እዛው ላይ ይህን የመሳሰሉ በጣም ከባድ ነገሮች እዛ ውስጥ እንዲፈጸም አድርጓል። ግልጽ እና ብዙ ያው ተጫውተውበታል። እዛ ላይ አሁንም ምን ብለውታል? የውም ሰብት ግልጽ ነው። ያ መሽለት ነው ያረፈው ቅዳሜ ዕለት አረፈ ይላሉ። ይሄ እንግዲህ ከአላህ የሚገባ አይደለም። ወቀውልህም ማለታቸው የዱላህ መግሉላ የአላህ እጅ ምን ያለች ነች? የተቆለፈች ነች ማለታቸው። ወለት አይደይህም ወሉዒኑ ቢማ ቃሉ ብሏል አላህ ስብሓነ ወተዓላ። እጃቸው ትቆለፍኝ እና አላላ ወለት አይደይህም ተቆለፈቻ ወሉዒኑ ቢማ ቃሉ ባሉት ተረገሙ ይላል አላህ ስብሓነ ወተዓላ እና ይሄንንም ማለታቸው ራሱ ኢልሓድ ነው ይላል። ወራቢዕ ሌላኛው ይሄ አስማው ሲፋትን ኢንሻአላህ በተቻለ መጠን በደንብ ለማስተማር ሞክራለሁ። ርዕሱ ለእናንተም አዲስ ነው ማለት አዲስ ነው ስላችሁ ሰምታችሁ ልታውቁ ትችላላችሁ፣ ግን ወደ ውስጥ ሰመጥ ስንል በጣም አዳዲስ ከበድ ያሉ ነገሮችን ያመጣል። ስለዚህ በደንብ አድርጋችሁ ተከታተሉ፣ ተረዱ። ወራቢ አራተኛው ተዕጢሉ አስማኢላሂል ሑስና የአላህን ስብሓነሁ ወተዓላ ስምና ባህሪ ምን ማለታቸው ማራቆታቸው አማንያ ከትክክለኛው ትርጉሟ ማለት ነው። ወጀህዱሃ ጣኢቂሃ የእሷን እውነተኛ ትርጉም ምን ማለቷ ምን ማለታቸው ማስተባብላቸው ወደዚህ ድምፅ ከቀውል ልጀህሚያ ጀህሚዮችን ይመስል ጀህም ኢብኑ ሰፍዋን የፈጠረው እንግዲህ መንገድ ነው ይህ እነሱ ማለታቸውን ይመስል ምሳሌ ምንድን ነው ይሉት እስቲ ካልን ኢነሃ አልፋዝ ሙጀረደ የአላህ ስብሓንሁ ወተዓላ ስሞች ምንድናቸው ይላሉ? አልፋዙን ሙጀረዳ ተናጠል የሆኑ ምኖች ናቸው፣ ስሞች ብቻ ናቸው። በቃ ስሞች ናቸው። ላ ተተضمኑ ሲፋትን ወላ መዓኒን ባህሪን አይዝም ትርጉምም የለውም ይላሉ። سبحان الله ተመልከቱ አላህ ስብሐነ ወተዓላ አዚዝ ነው ምሳሌ አላህ ስብሐነ ወተዓላ ሰሚዕ ነው አይደል ስሙ ነው አይደል በሲር ነው አይደል ግን እነሱ ሰሚዕ ቢላ ሰምዕ ወበሲሩን ቢላ በሰር ነው የሚሉት ግልጽ ማለ ያለ መስማት ሰሚ ነው ግልጽ ነው ሲፋውን አያጸድቁ ስሙ ዝም ብሎ በዛት የተገ በሲር ነው ቢላ በሰር ወይም ቢላ ኢብሳር ያለምንም ማየት ማለት ነው። ግልጽ ነው። ይህ ማየቱ የሰው ባህሪ ነው። ስሙንን መያዝ ብቻ ስሙን ብቻ ነው የሚያጸድቁት ማለት ነው። ፈዩጥሊቁነ ዐለይህ ኢስመ ሰሚዕ ምሳሌ ራሱን ያመጣል መሰለኝ። ፈዩጥሊቁነ ዐለይህ ኢስመ ሰሚዕ ሰሚዕ የሚለውን ስም ልክ በሆነ መልኩ ይሰጡታል። አልበሲር የሚለውን ወየቁሉነ ላ ሰምዐ ለሁ ግን አላህ ምን አይልም አይሰማም። ሊማዛ ሱሚየ ከዚህ በፊት ምን ብያቸዋለሁ? የአላህ ስብሓነ ወተዓላ ስሞች ሁላ ምኖች ናቸው? ባህሪያቶቹ ነው። ባህሪያቶቹ ሁላ ምን አይደሉም? ስሞች ግን አይደሉም። ግን እነሱ ወየቁሉነ ላ ሰምዐ ለሁ ወላ በሰር مثلا وهذا من أعظم الإلحاد إلحاد كم يبالو رسوس إيه مجمع تلو ويقولون لا سمع له ولا بصر مثلا وهذا من أعظم الإلحاد ፊሃ በአላህ ስብሓንሁ ወተዓላ ስሞች ውስጥ እንግዲህ መካድ የሚባለው ይሄ ቁጥር አንድ የሚይዝ ነገር ነው። አቅለን ወሸርዐን በአቅልም ደረጃ ወይም በሸርዓም በሸሪዓም ሚዛን ብናየው ይህ ራሱ ኢልሓድ ነው ማለት ነው። በጣም ከባድ ነገር ነው ማለት ነው። ወሆ ዩቃቢሉ ልኢልሓድ አልሙሽሪኪን ይህ ደግሞ በተጻራሪ የእነሱ ራሱ ኩፍር እዚህ ላይ የፈጸሙት ኩፍር ከሙሽሪኮች ተቃራኒ የሚሆን ነገር ነው። ፈኢነ ልሙሽሪኪና አዕጡ ሚን አስማኢሂ ወሲፋቲሂ ሊአሊሃቲህም እነዚህ የአላህን ስብሓነሁ ወተዓላ መገለጫ ውድቅ ነው ያደረጉት። እነዚህ የአላህን ስብሓነሁ ወተዓላ መገለጫ ስምና ባህሪያቶች ሙሽሪኮች ደግሞ ለምናቸውን የሰጡት ነው የሰጡት። እነዚህ ደግሞ እንደውም አልሰጡትም፣ ሙሉ ለሙሉ የለውም አሉ። እንደውም እነንትኖቹ ራሱ ይሻሏቸዋል፣ ሙሽሪኮች ይሻሏቸው። ምክንያቱም አለው ግን ለሌላም ሰጡ ማለት ስላለውም ብለን ግልጽ ነው። ላይ ሰለቡ ከማለው እነዚህ ደግሞ ሙሉ ለሙሉ የአላህ ስብሐነሁ ወተዓላ ሙሉነትን ምን አደረጉ? አራቆቱ። ሰለቡ ማለት አሳጡት፣ አራቆቱ ማለት وعطلوا أسماءه يا الله سبحانه وتعالى اسم ودك أدرغو وصفاته عندهم بحريات الجمال والواجب قد جميلو إثبات أسمائه يا الله سبحانه وتعالى اسم ما تسرق واعتقاد ما من ما تدل عليه الصامت ملكته من صفات كماله ملؤنة يتقون سفج بحري مونون ወኑዑቱ ጀላሊሂ ወኑዑቱ መገለጫ እንደሆነች ጀላሊሂ የልቅናው መገለጫ እንደሆነች ማወቅ መቻል አለብን። ሚን ገይሪ ተሕሪፊን ያለምንም ማጋደል ወላ ታዕጢሊን ያለምንም ማራቆት እጽ ነው። ሲፋ የሌለው ምን አይነት አምላክ ልናደርግ ነው? እኛ እንኳን ደካማ ፍጡሮች መገለጫ አለን ባህሪ ለአንዳንዱን ጥሩ መገለጫ ያለው አለ፣ አንዳንዱ ደግሞ የወደቀ መገለጫ ወከይፈ ላ የኩን ለሁ ሊሲፋቲ ሲፋትን ጀለ ወዐላ እንዴት አይኖረውም? ምን አይነት አምላክ ልናደርገው ግልጽ ነው። አለዚ ላ አላህ ስብሓንሁ ወተዓላ እኮ እነዛ እኮ የሚገዘቱ ይገዛሉ አለ እማይሰማውንና የማያየውም ብሎ እንደውም የእነሱን የሚያመልክቱን አምላኮች ኮንነዋል አይደል? አላህን የለውም እንዲህ አይነት ሰም አይሰማም፣ ሰሚዑን ብላ ሰም ወበሰሩ በሲሩን ቢላ በሰር ካልን እኮ እነዛ ሙሽሪኮች የሚገዙትን ጣዖት አደረግ ነው ማለት ነው። ሱብሃንአላህ ሱብሃነሁ ጀለ ወዐላ ሚን ገይሪ ተክይፍን ወላ ተምሲል ደግሞ ያለምንም መከየፍ ከይፍያ መስጠት አንችልም። አላህ ስብሓነ ወተዓላ ሰሚ ነው በሲር ነው ስንል ማለት ነው። እንደዚህ ብለን ተክይፍ ሲባል ከሆነ ነገር ጋር ነው አይደል? ተክይፍ ማለት እንዲህ ሊሆን ይችላል ብለን የራሳችንን መላምት ማድረግ፣ ተምሲል ደግሞ ከሆነ ነገር ጋር ማመሳሰል፣ እንደንትና ነው ብለን ማመሳሰላችንን ከይፍያ ደግሞ ማለት ከሆነ እንዲህ ሊሆን ይችላል ብለን ማስቀመጥ ግን አችልም። በዚህ አይነት መልኩ ማመን አለብን። አላ ሐድ ቀውሊሂ ሱብሓነህ ጥራት ይገባውና በአላህ ሱብሓነሁ ወተዓላ ንግግር ድንበር ስር ሆነን ማለት ነው። በሱ የተገደብን ሆነን ስናጸድቅ በዚህ ገደብ ላይ ሆነን እንዴት ከሚለው ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር እዛው ላይ እኮ ነው አላህ ውድቅ አድርጎ እዛው ደግሞ አጸደቀ። ውድቅ የሚሆነውን ባህሪ ሙሉ ለሙሉ ውድቅ አድርጎ የሚጸድቀውን ደግሞ አሳየን። ለይሰ ከሚስሊሂ ሸይኡን እሱን የሚመስል አንዳችም የለም ማለት ይሄ ምንድን ነው? ተምሲልና ተኪፍ ተሽቢህ ውስጥ እንዳንገባ ነው። የሚመስል የለም ወሁወ ግን እንደዛ ሲባል የራሱ መገለጫ ላቅ ያሉ ሲፋዎችን ወሁወ እሱ ሰሚዕ ሰሚዕ ነው፣ በሲር ነው። ምንድነው? ተመልካች ነው። ከማ የሊቁ ቢጀላሊህ ወልዋጅብ ግድ የሚለው ኢሕትራሙ አስማኢ የአላህን ስሞች ልናከብር ይገባል። ምን ዩሰማ ቢሃ ገይሩ ከአላህ ውጭ ያሉ አካሎች ማንም ሊሰየምበት አይገባም። ይህ እንግዲህ የአላህን ስብሓነ ወተዓላ ስምና ባህሪያቶችን ማክበራችንን ይገልጽ ወዳሊከ ይህ ሊሆን የሚችለው ወዳሊከ ይህ የአላህ ስብሓነ ወተዓላ ስምና ባህሪያቶችን ማጽደቅ ሚን ተሕቂቅ ተውሒድ ተውሒድን ከማረጋገጥ ርዕሶች ውስጥ ይገባል። ሚን ተሕቂቅ ተውሒድ ተውሒድን ከማረጋገጥ ውስጥ የሚገባል። فعن أبي شريح كأبي شريح مستلالف حديث الله رضي الله عنه أنه كان يكنى أبا الحكم عندي لمهدي كفلنا عندي ويلجوشنا بارجو يربشنا فعن أبي شريح رضي الله عنه أنه كان يكنى كان نبر إلى يكنى من يبال نبر ይጠራ ነበረ ይላል። አበል ሐከም አቢ ሹረይህ ማን ተብሎ ነበር የሚጠራው? ዩከና ማለት ማለት ተቀጽ በተቀጽላ ስሙ ይጠራል። ኩንያ ማለት የተለያዩ እንግዲህ አቡ አማር፣ አቡል ወሊድ፣ አቡል ሰህላ ወአከዛ ወከዛ ካነ አነሁ ካነ ዩከና ቢመን አበል ሐከም መፍሁም አበል ሐከም ተብሎ ይጠራ ነበረ። ማ አቢ ሹረይህ የፍርድ አባት ማለት ነው አይደል? فقال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም ብለው አሉት ኢነ አላህ ሁወ ልሐከም ኢነ አላህ አላህ እኮ ሁወ ልሐከሙ እሱ ምንድን ነው? ሐከም እሱ ነው ፈራጅ። ወኢለይህ ልሑክሙ ፍርዶችም ወደ ማን ናቸው? ወደ እሱ ናቸው አሉት። ፈሊማ ቱከና አበል ሐከም፣ ለምንድን ነው አበል ሐከም ተብለ ምን ያልከው የተጠራኸው? አሉ ፈቃለ ብሏል እነ ቀውሚ ህዝቦቼ እኮ ካኑ ነበሩ ኢደ እኽተለፉ ፊ ሸይን በአንዳች ነገር ላይ ሲቃረኑ አተውኒ እኔ ዘንድ ምን ይላሉ? ይመጣሉ ፈሐከምቱ በይነሁም በመካከላቸውም እፈርዳለሁ። ፈረድየ ኪለ ልፈሪቀይን እኔም በፈረድኩት ፍርድ ሁለቱም ቡድኖች ይወዳሉ። በዛ ምክንያት ነው አበል ሐከም ያሉኝ የፍርድ አባት አሉ። ፈቃለ ረሱሉላህ ላ ስለ ላ ወሰለም ነቢ ለ ሰላት ሰላም ብላሉ ማ አሕሰነ ሃዛ ምንኛ ያማረ ነው አሉት። ማለት ይሄ የሰራኸው ተግባር ነው እሺ سمال الله فما لك من الولد جن ديت نو كليجوتش قالو هو يالوت قال لي شريح ومسلم وعبد الله شريحنا مسلمنا عبد الله ميبال لجوتش قالو قال فمن أكبر تلك ام يبالو فمن اكبر ما فمن اكبر تلك ما نو قلت شريح القيم قال فانت ابو شريح انت بك ابو شريح ابو الحكم يدلهم قالت ምክንያቱም ሐከም የፍርድ አባት ማን ነው አላህ ነው ፈራጅ አላህ በማለት ነቢዩ አለይሂ ሰላቱ ሰላም ኩንያውን ቀየሩለት رواه أبو داود وغيره فغير النبي صلى الله عليه وسلم كنيته تكتل سمو النبي عليه الصلاة والسلام كيروا لت من أجل احترام أسماء الله يا الله سبحانه وتعالى اسم كما أكبر كملو رز أنزار لأن الله هو الحكم مكنية فرج الله على الإطلاق لك بونا ملكو سنة لك بونا ملكو فرج من الله ግን ልክ ባልሆነ መልኩ ሰውን ፈራጅ ነው አይደል እንዴ? ልክ ባልሆነ መልኩ ሰውን ፈራጅ ምሳሌ ሐኪሙል ቢላድ የሀገሩ ፈራጅ ማለት ትችላለህ። ብቻዋን የተለያየ ስያሜ መስጠት ይችላል። መሊክ ስሙን መሊክ ብለ ከዛ ሰልማን ትላለህ። ስሙን ካለ መሊክ አብዱል አዚዝ ከዛ የሀገሩን ትጠቅሳለ። ይሄ ሙጥለቅ ነው ወይስ ሙቀየድ ነው? ሙቀየድ በሆነ መልኩ ማለት ቃለ ተዓላ ወላሁ አላህ እኮ ወላሁ አላህ የህኩሙ ይፈርዳል። ላ ሙዓቂበ ሊሑክሚሂ ለሱም ፍርድ ተጻራሪ የለውም፣ ሙዓቂብ የለውም። ግልጽ ነው። وهو الحكم وهو الحكم الله حكم ነው في الدنيا والآخرة يحكم في الدنيا بين خلقه በፍጡራኖች መካከል በዱንያ ይፈርዳል ቢወሕይህ በአምላካዊ መልእክቱ አለዚ አንዘለሁ አለ አንቢያኢህ በነቢያቶች ባወረደው ማለት ነው ይፈርዳል ወየሕኩሙ በይነሁም የውም ልቅያማ የትንሣኤ ቀንም አላህ ይፈርዳል ቢዕልሚሂ በእውቀቱ ፊማ እክተለፉ ፊህ بتكرمت نجر وينصف المظلوم من الظالم وينصف الله فتاوي يون ستا وينصف المظلوم لا وينصف المظلوم لا تبدي فتح على القلة المال من الظالم كمن كبدي فتاوين اندستا على القلة وينصف انصف يبالا فتاوي هنا وينصف المظلوم سيبال ليتبدأي ظلمون اسم الله فتاوي أدربو إفرد من الظالم كبدأي وفي هذا الحديث بزي حديث الإنجلي دليل من أملاك على منع مكة الكرم من التسمي بأسماء الله تعالى الله سبحانه وتعالى سموك ما السيم المختصة به بس والله مي خصصت بونو سموك ملك ወልመንዒ መከልከሉን ደግሞ አይተናል። ሚማ ዩሂሙ አደሙል ኢሕትራም ለሃ ወልመንዒ ይከለከላል። ሚማ ዩሂሙ ሚማ ዩሂም ማለት ይሁን አጠራጣሪ የሚሆን ማለት አደሙል ኢሕትራም ለሃ ለእሷ ለአላህ ስብሓነ ወተዓላ ስም ክብር አለመኖርን የሚያጠራጥሩ ወይም ብዥታ ውስጥ የሚከቱን ስሞችን መሰየም ይከለከላል። ከተከኒ ቢአቢል ሐከም ምሳሌ ተከኒ አበል ሐከም ብሎ መሰየም ከተከኒ ቢአቢል ሐከም ወነህሩ ምክንያት ይህም ሰውየው በቃ ፈራይ ሲባል የአላህ ስም ከመሆኑ የተነሳ በቃ ሰዎች ላይ ብዥታ የሚለቅን ومن احترام أسماء الله ألا يقول الإنسان لمملوكه عبدي وأمتي يا الله سموچن كمالاقنا كماكبر ውስጥ አላ يقول الإنسان لمملوكه ለባሪያው አንድ ሰው ማለት የለበትም። ለባሪያው ለሱ አገልጋይ ማለት አብዲ ባሪያዬ፣ ወአመቲ ማለት የለም። እኛ ምን አሁንስ እንኳን ባሪነት በተረሰሰበት ዘመን እንኳን ለየኖርን አብዲ እንላለን ሰውን ስንጠራ ግልጽ ነው። ይሄ መሆን የለበትም። አብዱ በል ባሪያው የማን የአላህ አብዲ ካልክ ወደ ራስህ ነው። አብዲ የራስን አገልጋይ እንኳን አብዲ አትበል፣ አመቲም አትበል። ባራይቴ ለሴቷ ሊማ ፊ በዚህ ውስጥ ስላለ ሚን ኢሃሚል ሙሻረካ ኸይር ሚን ኢሃሚል ሙሻረካ በውስጡ መጋራትን በውስጡ ስለሚያስገኝ ማለት ኢሃሚል ሙሻረከቲ በስም መጋራት ኢሃምል ሙሻረካ መጋራትን ወህም ስለሚጥል ማለት ወህም ኢሃም ማለት ማለት ነው ኢቃዓቱል ወህም ማለት ኢቃዓቱን ፊል ወህም ወህምን ስለሚጥል ማለት ነው ጥርጣሬን ወይም ደግሞ ብዥታን ማለት ነው አልሙሻረካ መጋራትን ፊ ሩቡብያ በምን ላይ በጌትነት ላይ ሁላችንም ባርነታችን ለማን ነው ለአላህ ነው ስለዚህ ያንን አጠራጣሪን ነገር ይጥራል ማለት ነው በውስጣችን ፊ ሩቡብያ ስለዚህ የተከለከለ ነው ማለት መፍሁም وفي الصحيح بصحيح زجبا عن ابي هريره ان رسول الله صلى الله عليه وسلم قال لا يقول احدكم اطعم ربك አንዳችሁ እንግዲህ ለአገልጋያችሁ አጥዒም ረበክ ጌታን መግብ አብላ ምናምን መግብ አት አይበል። ወዲዕ ረበክ ለጌታ እጅ ንሳ። እጅ ንሳ ታውቃላችሁ እ እጅ ንሳ እጅ መንሳት አቀባበል የተለያየ ነው። ወዲዕ እስቲ ረበክ ጌታን አጠጣ አይበል። ምን ማለት ነው? እስቲ የኔ ባሪያ እንዲያርግልኝ አጠጣኝ፣ እስቲ የሚበላ አምጣ የኔ ባሪያ ምናምን እጅ ንሳ። ወልየቁል ሰይዲ ምን ይበል አጥዕም ረበክ አይበል። አሁን ጌታ እሱን ጌታ አድርጓል። ረበክ ረበክ ረበክ የማን ነው? የአላህ አይደል? አሁን ግን ጌታ ማለት ይሄ ምንድን ነው የሚባለው? ሰይዱ ሰይድ ማለት ማለት ነው? አለቃ አለቃ የበላይ የሆነው እንደዚህ አይበል። ወልየቁል ይበል ሰይዲ አንተ ገዢህን የበላይ ሆኖ አለቃህን ምንድን ነው የምትለው? ሰይዲ ወመውላየ ወዳጂ ነው ማለት ያለበት። ወላ የቁል አሐዱኩም አንዳቸው አይበል አብዲ መውላዬ፣ ሌላም ትርጉም ይኖራል። ናሲሪ ማለት ነው። ናሲር ማለት ነው ረዳቴ። ወላ የቁል አይበል አሐዱኩም አንዳችሁ አብዲ ወአመቲ አይበል፣ ወልየቁል ፈታየ ወፈታቲ ወጣቴ ወጣቲቴ ይበል። ወጉላሚ እንዲሁም ጉላሚ ይበል። ግልጽ ነው። ከዚህ በዘለቀ ሌላ አይነት ስያሜ አይስጥ። فنهى رسول الله صلى الله عليه وسلم نبي عليه الصلاة والسلام كالفلان أن هذه الألفاظ ربك أه؟ عبدي أمتي ملون كالكلوان لأنها توهم تشريك لأن لأنها مكنية الصوت توهم توهم ما لم ما لنا أه؟ የምታጠራጥር ነች። አተሽሪከ መአላህ ከአላህ ጋር መጋራትን አጠራጣሪ ብዥታን የምትጭር ነች ነው። ወሰደ ሊዘሪዓቲ መሸጋገሪያን ደግሞ የሆነ ነገር መዝጋት ነው። ሰው ልጆች እንግዲህ እያደገ ሲመጣ ሌላ ላይ እንዳይሸጋገሩ ነው። ወሐስመን ለመቁረጥ ነው። ቀጥዓን ወኢብዓደን ለማራቅ ወይም ለመቁረጥ ማለት ነው። ሐስመን ማለት ሊማደቲ ሽርኪ ለሽርክ ማዳ ማዳ ማለት ማለት ነው። ማዳ ማዳ ነው አይደል? የሽርክን ማዳ ለመቁረጥ ለማራቅ ነው። መገኛ በሩስ እንደዚህ ማዳ ማደቲ ዋርሸደ አልማሊክ ዋርሸደ አመላከቱ አልማሊከ ያ ማሊኩ ማለት ነው። ግልጽ ነው። የባሪያው ምን ገዢ የባሪያው ገዢ ሆኖ አየቁለ ፈታየ ወፈታቲ ይበል ወልዓብደ ባሪያው ደግሞ አየቁለ ብሎ ይበል ሰይዲ ወመውላየ ማለት አለበት። ወሚን ኢሕትራሚ አስማኢላህ እንግዲህ እኛ ሀገር ደግሞ የተለመዱት በደንብ ነው መማረት ያለባቸው መወገድ ያለባቸው። ጌታዬ ግልጽ የኔ ጌታ ይላሉ አይደል? መሆን የለበትም። ومن احترام أسماء الله سبحانه أنه لا يرد من سأل بالله በአላህ የጠየቀን አንመልስም፣ መልስ አንመልሰውም። ማለት ምንም አንሰጥም፣ ምንም አናደርግልህም አንለው። ግልጽ ነው። عن ابن عمر قال قال رسول الله صلى الله عليه وسلم من استعاذ بالله بالله يتطبقن فأعيذوه من قالوا نبي ጠብቁት። ወመን ሰአለ ቢላህ በአላህ የጠየቃችሁን ደግሞ ፈአዕጡ ምን በሉት ስጡት። ምክንያቱም የጠየቃችሁ በተራ ሰው አይደለም፣ ወይም በተራ ግለሰብ አይደለም። የጠየቃችሁ በአላህ ጀለ ወዐላ ነውና ጠብቁት። እኔ በአላህ እጠበቃለሁ ካንተ ካለ በቃ እጅን ሰብስብ ለማን ለአላህ ስብሓን ወተዓላ ብለህ በአላህ የጠየቃችሁን ደግሞ ስጡ። እንደ ቀልድ እንኳን በቃ ይሄ ነገር ልማድ ሊሆንብን አይገባል። እምቢ ማለት በአላህ አብር ስጠኝ ስለን ወይ እንደዚህ ጠያቂውም ዝም ብሎ እንደ ተራ ነገር ዝም ብሎ ላለው ለሌለው ነገር አይጠቀም። ግልጽ ነው። ግን አንተ የአላህን ስብሓነ ወተዓላ ስምና ባህሪ አክብረህ ለዛ ነገር መልስ መስጠትህ የሚወደድ ነገር ነው ማለት ነው። ነቢዩ አለይሂ ሰላቱ ሰላም ተመልከቱ ያቺ ሙሽሪት ተሞሽራ ነቢዩ አለይሂ ሰላቱ ሰላም ዘንድ ስትመጣ ወዷት ነው እንግዲህ ያገቧት ግን እና አይሻ በጣም ሌላው ሲጋራቸው ስለማይወዱ ምን አደረጉ በጣም ማለት እሷ ደግሞ ስትመጣ ያኔ ለየት ያለች ነች እና ሌሎቹ የነቢዩ ሚስቶች ማለት ሰብሰብ አሉና እቺንማ የሆነ መላ ማለት አለብን አሉ። ሌላ እኛን ገብታ ደግሞ ቀን እንዳይጣበብ አይነት ነው ነቢዩን እንዳትሻማብን ብለው ልክ ነቢዩ ሲቀርቡሽ ያለው በጣም እንዲወዱሽ ከፈለግሽ አውሩ ቢላሂ ሚንክ በያሏት አይሻ ነች ነቢዩን ከመውለድ እሷ ቅናት አለበት። ከዛ በኋላ እሷ ጥሩ መስሏት እንዲወዷት መስሏት አዑዙ ቢላሂ ሚንክስ አለች። ልክ ሊቀርቧት ሲል ከዛ ምን አሏት? ከእሷ እንዳልሆን አውቋል፣ ግን በቃ እንዲህ ብላማ እኔ አልቀርብም ብለው ምን አሉ? ኢልሐቂ ቢአህሊኪ አሏት። ከቤተሰቦች ጋር ተቀላቀይ በቃ እኔ በአላህ ተጠብቀሽማ በአላህ ተጠብቀሽኝ ከአንቺ ጋር አልሆንም በማለት ምን አሏት እ ወደ ቤተሰቧ ሸኘዋት ማለት ነው። ኢህቲራም አስማኢላህ ማለት እዚህ ውስጥ ይገባል። ግልጽ ነው። ሱብሃንአላህ ሊአነ ምክንያቱም መንዕ መከልከል መን ሰአለ ቢላህ በአላህ የጠየቀ መከልከል የዱሉ አላ አደሚ ኢጅላልላህ ያመላክታል አላ አደሚ እንደሌለ ኢጅላሊላህ አላህን ማላቅ ማክበር እዚህ ጋር እንደሌለ በቃ መወገዱን ያሳያል ሰውየው ዘንድ ወፊ ኢዕጣኢህ መስጠቱ ደግሞ ለአላህ ብሎ መስጠቱ ደሊሉን አላ ተዕዚሚላህ አላህን ማላቁን ያሳያል ወተቀሩቢ ኢለይህ ስብሓነህ ወደ አላህ መቃረቡንም ያሳያል ومن احترام أسماء الله تعالى የአላህን ስብሓነ ወተዓላ ስሞችና ባህሪያቶች ከማላክ ውስጥ አላ ዩስአለ ቢወጅህ ላህ ተዓላ ኢለል ጀና በአላህ ስሞች መጠየቅ የለብንም። በአላህ ወጅ ወጅህ ማለት ፊት አረ በአላህ ፊት መጠየቅ የለብንም ጀነትን እንጂ ትልቅ የሚባለውን የአላህ ፊት ጠርተን ተራ ነገር እንዳጠየቅ ማለት ነው። አንድ እንኳን ትልቅ የሚባልን ሰው ማለት ነው አንድ ብር ስጠኝ ብሎ መጠየቅ በጣም እሱ በሚሊየን ብር ነው የሚቆጠር ከዛ በላይ ያለውን ሰው አንድ ብር መጠየቅ መናቅ ሊሆን ይችላል። መጠየቅ የሚለው ደረጃ ላይ ደርሳ ማለት ነው። እሱ ፈልጎ መስጠት አይደለም። አንተ መጠየቅ እንደው በቃ ሰውየው ራሱ በቃ ደስተኛ ነው። አላህን ስብሓነሁ ወተዓላ ወጅህ ጠርተን ስናበቃ ተራ የዱንያ ኮተት ነገሮችን እንዳንጠይቅ اللهم إنا أسألك بوجهك الكريم أن تعطيني سيارة زوجة صالحة ምናምን ይሄ የዱንያ ነገር ነው አለ እሱ ሚስት የምትው ይህንን እንዳትጠይቅ ኢጅላለን ልላህ ወኢክራመን ለሁ እሱን አለቀህ ማለት ነው ወተዕዚመን ለሁ እሱን ከማላቅ ውስጥ መጠየቅ ያለብህ ምንድን ነው ምንድን ነው መጠየቅ ያለብን ባረከላሁ ጀነት وتعظيما له عن جابر رضي الله عنه قال قال رسول الله صلى الله عليه وسلم لا يسأل بوجه الله إلا الجنة نبي عليه الصلاة والسلام نارو با الله في تايتيكم جنة جاب لا يسأل بوجه الله إلا الجنة رواه أبو داود فلا يسأل بوجه الله تعالى ما هو حقير والرادة هنا نقرا يتيك من حوائج الدنيا يا دنيا تكما تكما تكما تكما تكما وإنما يسأل به ما هو غاية المطالب دكا يدرس في اللاغوت نمت أيك دكا يدرس في اللاغوت يتنيو جنة والجنة إيه دنيا كو تيك فلقنا ونقر كل من عليها فان لك يفلك يفلقنا ونقر من تيك የዙል የፍኒ ግልጽ ነው ሁሉም ወላሂ እኛ ትልቅ ብለን የምናስበውን ዱንያን ነቢዩ ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ ዘንድ ዱንያ ቂማ ቢኖራት ኖሮ ካፊር አንድ መጎንጨትን እንኳን አይጎነጭም አሉ። ዱንያ ቂማ ቢኖራት ነው። ቂማ ስለሌላት ለሁሉም የሚሰጠው ቂማ ስለሌላት አው ማ ሁወ ወሲለቱን የልጀና ወይ ወደ ጀነት የሚያደርስን ነገር መጠየቅ እንችላለን። مما يقرب إليها ወደ እሷ የሚያቃር من قول أو عمل ወይ ወደ እሷ ወደ ጀነት የሚያቃርቡ ንግግሮች አላሁመ ኢኒ አስአሉከ ቢወጅሂከ ልከር بوجهك الكريم أن تهديني لأحسن الأقوال والأفعال الذي يوصلني إلى ومن احترام أسماء الله የአላህ ስብሓን ወተዓላ ስሞችን يكثر الحليف بها ዩክሲር አልሐሊፈ ቢሃ በአላህ መማልን ዝም ብለን ማብዛት የለብንም። ዝም ብለን በቃ መማል መማል የለብንም ማለት قال الله تعالى الله سبحانه وتعالى بلو إلى واحفظوا أيمانكم ما هلاكم من بلو تبكوا إلى الوحفظوا أيمانكم ما هلاوتشاتكم تبكوا إلى قال ابن عباس عبد الله بن عباس ብሎ ይላል يريد ألا تحلفوا ምን አትበሉ ለማለት የፈለገው እዚህ ጋር ምንድነው አትማሉ ነው لأن كثرة الحليف مكنياتهم محلا ما بزات تدل على الاستح على الاستخفاف بالله الله من مالتنا ما لكن عفوا الله من مالتنا استخفاف من مالت زك ما درقنا እንደው ተራ ማድረግ ነው። ወአደም ተዕዚም ለሁ እሱን አለማላቅ ነው። አደም ማስወገዳችን ነው። እሱም ማላቅም ማስወገድ ነው። በቃ አላላቅ ነው። ወዛሊከ ሚማ ዩናፊ ከማለ ተውሂድ ይህ ደግሞ የተውሂድን ሙሉነትን የሚጻረር ጉዳይ ነው። አልዋጅብ ግዴታ የሆነውን የተውሂድን ሙሉነትን የሚጻረር ነው። ልብ በሩ እዚህ ጋር ዝም ብለን አንድን ነገር መጥራት አይደለም፣ ቦታውን ጠብቀን ሲሆን ነው ምን የሚለው ማላቃችን የሚጎላውና የሚታየው ማለት ነው። وعن سلمان رضي الله عنه أن رسول الله صلى الله عليه وسلم قال ثلاثة لا يكلمهم الله سوى الله الناقرات ولا يزكيهم ከወንጀላቸው ማያጠራቸው ወለሁም አዳቡን አሊም ለእነሱ አሳማሚ ቅጣት አላቸው ኡሸይሚጡን ዛኒ ኡሸይሚጡን ዛኒ ማለት ምን ማለት ነው ሸምግሎ ወደ ዝሙት የሚሯሯጥ ማለት ነው ኡሸይሚጡን ዛኒ ወገቡ የተሰበረ ሆኖ ቢማዕና ሸምግሎ እድሜው ገፍቶ ወደ ዝሙት የሚሯሯጥ ይሄ ወደ ስሜት የሚጠራው የሆነ ፍላጎቱ ቢያንስ ቀንሷል አይደል እንዴ? ማለት ከእድሜው ጋርም ስናየው ማለት ነው። ግን እንደዚህ መንቀሽቀሹ በዚህ እድሜ ላይ ሆኖ አላህ ስብሐነ ወተዓላ እንዳያናግረው ከወንጀሉ እንዳያጠራውና በጣም አሳማሚ ቅጣት እንደሚቀጣው እዚህ ላይ ታየ። ወአይሉ ሙስተክቢር የደሃ ኩራተኛ። ሀብታም ቢኮራ ያው ወደዛ የሚጠራው ነገር አለ። አንድ ኮራ የሚያደርገው ደሃ ምን በምን ምክንያት ነው የሚኮራው? ነው ልኩን አያውቅም እንዴ? አሁን ደግሞ የበዛው ነው የደሃ ኩራተኛ። ወረጁሉን ሰው ደግሞ አለ ጀዐለ ያ ሰውም አላህ እንግዲህ ከማናገረው ከወንጀሉ ማጠራውና ለእሱ አሳማሚ ቅጣት ካለው ውስጥ ይገባል። ጀዓለ አላህ በዳዓተሁ አላህን ቢዳዓተሁ ቢዳዓተሁ ማለት እቃው ያደረገ አላህን ምን ያደረገው እቃው እቃው ላ የሽተሪ ኢላ ቢየሚን አይሸጥም በመሐላ እንጂ ወላ የቢ አይሸጥም አይገዛም ኢላ ቢየሚን በምን እንጂ በመሐላው እንጂ ግልጽ ነው በቃ ዝም ብሎ ወላሂ ሲገዛም ሲሸጥም ወላሂ ላንተ ብዬ ነው እንጂ ከዚህ አይቀነስም በዚህ ወላሂ በዚህ ዋጋ ነው ያመጣሁት። ሐቅም ቢሆን ምን አናገረ ዝም ብላ ሸጥም በዚህ ነው ያመጣሁት። ሰውዬው እኮ አላለም እኮ በስንት አመጣው አለ። ወላሂስ በልልኝ አላለ። ወላሂ በልልኝም ቢልህ ራሱ ማልልኝ ቢልህ ራሱ አሁን ይሄ የመሐላ ቦታ አይደለም። ግልጽ ነው። አላሁ አልበይዐ ወሐረመ ሪባ አላህ መሻሻት መነጋገርን ፈቅዷል። ሪባን ከልክሏል ኢንታላም ከገዛ ግዛ ካልገዛ እንደውም አትመኑ የሚምል ሰው አትመኑ እኔ ብዙ ጊዜ የተሸወድኩት በሚምል ሰው አይሸጥም አይገዛም በመሐላው እንጂ ወላ የቢዕ አይሸጥም ኢላ ቢየሚን رواه الطبراني بسند صحيح ومعنى جعل الله بضاعته أي جعل الحليفة ما مالنا درجة بالله بضاعة بضاعته اقف ففيه بزيوس شدة الوعيد برتو يهون انجدي ذات جعل على كثرة الحليف ما لن كما ذات لأن ذلك يدل مكنيات هي ملاكتان على استخفاف بحق الله تعالى يا الله سبحانه وتعالى درجة حق ማቅለል ነው። ወአደም ኢሕቲራሚ አስማኢሂ የእሱን ስሞችን ደግሞ አለማክበር ነው። ወሚን ኢጅላልላሂ ወተዕዚሚህ አላህን ማላቅና ከፍ ማድረግ ደግሞ አላ ዩስተሽፈዓ ቢሂ ሌላኛው ደግሞ ይሄ ሌላ ነው። ወሚን ኢጅላልላህ አላህን ከማላቅ ወተዕዚሚ ከፍ ከማድረግ ውስጥ አላ ዩስተሽፈዓ ቢሂ አላ ኸልቂሂ አላህን በፍጡራኖቹ ላይ ሽማግሌ አድርጎ ማምጣት አይቻልም። የአላህ ሸንግለኝ ሽማግሌ አንተ እኮ የዛ የምትማለደው ሽማግሌ ይዘህ የምትሄደው የሚፈራ የሚከበር ምናምን ቦታ ነው አይደል? እንዴት እኔ ብቻዬን እንዲህማ አይደለም ሽማግሌ ይዤ መግባት አለብኝ ፊት እንዳይነሳኝ ምናምን ነው ብለህ የምንሄደው አይደል? ክብር አለበት ቦታ እንዴ ዝም ብላ እኮ ተጎትታ ከማንም ጋር የምትሄድ ሴት እኮ ዝም ብላ ተራ ሴት ነች እኮ ዝም ብላ ግልጽ ነው። ድምፅ መስጫ ነች እንዲህ አይነት ሴት። ግን ሽማግሌ ተልኮላ ተልኮባት በክብር የምትጠየቅ ሴት ደግሞ እቺ በቃ ትልቅ ክብር ያላት ሴት ነች። ዝም ብላ ከማንም ማለት ነው በሚስኮሉ በቻቱ በምኑም እየተጎተተች የምትሄድ ትቺ ተራ ሴት ነች። ዝም ብላ ግልጽ ነው። የማንም ድምፅ መስጫ ነች። ግንም የተከበረች ሴት ማለት ሄደ ጠይቀ ለምነ ግልጽ ነው። እንዲህ አይነት ሴት ነች። ተመልከት። አሁን እንግዲህ ያንን ምን ከማለት የተነሳ ነው ፊት እንዳይነሱ አክብረህ ነው ምስትሄድ። አላህን ስብሐነ Ta'ala ታዲያ ወደ ፍጡራን የምታመጣ ከሆነ ፍጡር ምን ሆነ አደረከው ማለት ትልቅ ቦታ ሰጥቶ ነው እንዴ? አላህ ወደ ፍጡር መምጣት የለበትም ወደ እሱ ይሄዳል እንጂ سلزي لما في ذلك من تنقصه سبحانه تراتي كبأونا الله سبحانه وتعالى ما بدل لأن, المست... لأن المستشفع ب... بس مما لربتك يكون أقل درجة بس مما لدبت سو وإما كان يكون يونا أقل درجة من المشفوعين دوم እሱ ዘንድ ከሚማለዱበት አሳነስከው ማለት ነው። ያላከው ማንን ነው? የሚከድበት ሚሽ ሽማግሌ ይዘ የምትሄደውን ነው አይደል እንዴ? ያከበርከው ያላከው። ግን ሽማግሌ ፈልጎ ይዞ የሚመጣው ትንሽ ስለሆነ ነው እንጂ ብቻውን ሄዶ አይጠይቅም ነበር። እንግዲህ እናንተን ብሉ ትልቅ ቦታ ሰጦ በሌላ መልኩ ሸምግሉኝ የሚለው እንግዲህ ሽማግሌዎችም የሚመርጠው ተራ አይደለም፣ ቦታ እሱ የሚሰጣቸውን ነው አይደል? ወቀድ ጃ አዕራቢዩን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም አንድ አዕራቢ ወደ ነቢ ዐለይሂ ሰላቱ ሰላም መጣና ወሸካ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ያው ስሞታን አሰማ። የንን ኢለይሂ ወደ እሱ አልቀሕጥ አረ አረ ድርቅ አለ። ወሐላኪል አምዋል ንብረቶች ጠፉ። ገንዘብ ሲባል የሚቆጠረው አይደለም፣ ንብረት ማለት ነው አምዋል ወጠለበ ሚንሁ አየስተሽፊየ ለሁም አየስተስቂየ ለሁም ኧረ እርሱ የአላህ መልእክተኛ ዝናብን እረስቲን አላህ እንዲያዘንብልን ዱዓ አድርጉልን አለ። እስከዚህ ጥሩ ነው አይደል? ወቃለ ብሏል ኢና ነስተሽፊኡ ቢላሂ አለይከ አላህን በእርሱ ላይ አማላጅ እናደርጋለን። ይሄ ነው እንግዲህ ትልቅ መስመር። እርሱ እኛ እኮ አላህን እንሸመግላለን ወደ እርሱ አለ ወቢከ ባንተም አለላህ ወደ አላህ ሁለተኛው እንኳን ይሻላል አይደል ምክንያቱም ሀይ ስለሆኑ ማለት ነው فقال النبي صلى الله عليه وسلم سبحان الله الله ጥራት ይገባው سبحان الله الله ጥራት ይገባው فما زال يسبح نبي عليه الصلاة والسلام አላህን ከማወደስ ከማጥራት አልተወገዱም حتى عرف ذلك في وجوه አስሓቢሂ በባልደረቦቻቸው እንግዲህ ፊት ላይ እስኪነበብ ድረስ ነብዩ እንደተቆጡ ማለት ነው። ثم قال ከዚያም ብለው አሉት ለሰውየው ዞር አሉና ወይሐክ ወየውልህ አተድሪም አላህ አላህ ለመሆኑ ማን እንደሆነ ታውቃለህ? እነ ሸእነ አላህ አዕظም ሸእነ አላህ አዕظም የአላህ ጉዳይ እኮ ላቅ ያለ ነው። ሚን ዛሊከ ከዚህ አንተ እኔ እሱን ወደ እኔ ሸህ تمشم قلبت إنه لا يستشفع بالله بالله كوائم عيشنا قلم بالله على أحد من خلقه كفتوانو جبان دا جملي عيشنا قلم شما قل لهنا يمتا رواه أبو داود أبو داود زكي بطل فشأن الله عظيم يا الله سبحانه وتعالى قد لك وهو الذي يشفع عنده እሱ ዘንድ እኮ የሚማለዱት ነው እንጂ እሱ የሚሸነገሉበት አይደለም። ቢኢዝኒሂ ሱብሓነ በእሱ ፍቃድ እንግዲህ አማላጆችን ይዘን ሄደን ያማልን። ነቢዩ ምሳሌ ሻፊዕ ናቸዋል። አይደል? ቢኢዝኒላህ አይደል? ለሁ ቀውለሁ ወፊዕለሁ አለዚ ሳራ አላ ነህጂ አህሉ ሱና ወልጀምዓ ግልጽ ነው አላ ጠሪቅህ ተውሂድ ለሄደ ሰው ነቢዩ አለይሂ ሰላቱ ወሰላም ያማልዱታል አይደል እንጂ አላህን ግን አማልደኝ ብለን ወደ ፍጡር አናመጣም ማለት ነው። ሸምግለኛ እንላለን። አስማ ሲፋት ሰፊ ነው። ልብ ብላችሁ ተከታተሉ። መንሀጅ አህሉ ሱና የአህሉ ሱና ወልጀማዓ አቋም አካሄዳቸው እንዴት ነው ይላል في أسماء الله وصفاته በአላህ ስሞችና ባህሪያቶች ላይ ያላቸው አቋም ምንድን ነው? ገና ገና ይተረተራል። ገና ብዙ ነገር ይባላል። በዚህ ርዕስ ውስጥ ብዙ ነገሮች ነው ያሉት። ብዙ ፊረቆችን ገና ትማራላችሁ። መንሃጁ ሰለፍ መንሃጁ ሰለፍ የአህሉ ሱና ወልጀማዓ አቋም ሳሌሕ አህሉ ሱና ወልጀማዓ ሰለፉን ሳሌሕ እነዛ ጻድቃን የሆኑ ቀደምት የሰሃቦች መንገድ የሱናና የጀማ ባለቤቶች የሄዱበት መንገድ አለዚ ሁም አለዚን እነዚያ ሁም እነሱ አልፍርቀቱ ናጂያ ነፃ የሚወጡ ቡድኖች የተባሉት ግልጽ ነው። ናጂያ ፊ ዱንያ ወልአኺራ አይደል? ፊ አስማኢላሂ ወሲፋቲህ በአላህ ስሞችና ባህሪያቶች ዙሪያ ያላቸው አቋም ኢትባቱሃ ውሃ ጃአት ፊል ኪታቢ ወሱና በቁርአንና በሐዲስ ላይ እንደመጣችሁ ማጽናት ነው። እሷ ግልጽ ነው። እንደመጣችሁ ማጽናት የአላህ ስብሐነ ወተዓላ ስሞች እኚህ ናቸው ተብሎ ሲል አረ ይሄማ ላላህ አይገባውም ብለህ ልታወጣለት ነው ላላህ ላላህ ይሄ እንዲህ አይነት ሲፋ ባህሪ ያለው ስም አረ የለውም እኔ አውቀዋለሁ ብሎ ለመከራከር ነው። እኔ እስተማቀው እንዲህ አይነት ባህሪ የለውም ነበር ብሎ እኛ መከራከር ስለ ሰፈራችን ሰዎች ነው መከራከር፣ ወይም ጎረቤት ምናምን መከራከር እንጂ ግልጽ ነው እንጂ ማናቀውን አላህን ስብሓነሁ ወተዓላ በዛቱ ማናቀውን الذي ለም ዩድሪኩሁ الأبصار وهو يدرك الأبصار የሆነውን አምላክ ስለሱ ምንም ማለት አንችልም። አላህ ራሱን በገለጸበት መግለጽ እንጂ ቢልኪታቢ ወሱና ማዓ ኢዕቲቃድ እምነት አድርጎ ከመያዝ ጋር እምነት አድርጎ ከመያዝ ጋር ምኑን ምኑን ከተባለ ማደለት ደለት ዐለይሃ ዐለይህ እሷ ባመላከተችው ቁርአንና ሐዲስ ዋና ላ ዛሂሪሃ ደግሞ የምንሄደው በምኑ ነው በዛሂሩ ሰሚዕ ነው ናም ሰሚዕ፣ በሲር ነው በሲር። አይ ሌላ ውስጣዊ ትርጉም አለው እያለን የራሳችንን መላምት ማምጣት አንችልም። ወላ የልዘሙ ሚን ኢስባቲሃ ተሽቢሁ ሊል ተሽቢሁ ላህ የአላህን ስብሓነሁ ወተዓላ ስምና ባህሪ ስናጽድቅ ወላ የልዘም የሚይዘው ነገር የለም አላህን ማመሳሰል የሚለውን አይዝም። ቢኸልቂ አላህ ሰሚ ነው ስንል ከፍጡሩ ጋር ይመሳሰላል ማለት ነው። እንደኔ ነው የመስማት ሁኔታው እንደኔ ነው የአላህ ሰምዕ የአላህ በሰር እንደኔ ነው ብያለሁ እንዴ እዚህ ያላችሁት ራሳችሁ እዚህ ያለነው ሁላችንም የመስማት ሁኔታና የማየት ሁኔታችን ምን ይላል ይለያያል ጆሮአችንም አይናችንም ደግሞ ይለያያል በስም ብቻ ነው አንድ ላይ ሆነን አህያም ጆሮ አላት የአህያ ጆሮና ያንተ ጆሮ አንድ አይነት ነው ግልጽ ነው። አንድ ነው እንዴ? አይን አላት። ያንተና የእሷ አይን አንድ ነው እንዴ? ግልጽ ነው። አይ ይመሳሰላል። ነው ያመሳሰልኩ እኔ አላመሳሰልኩም። አንተ አመሳስለ ጨርሰ ነው ለኔ የምትነግረኝ። እኔ ግን አላመሳሰልኩም። ተዓላ አላሁ አን ዛሊክ አላህ ከዚህ ከፍ ያለ ላቅ ያለ አምላክ ነው። ሊአነ ሲፋቱል ኻሊቅ ምክንያቱም የአምላክ ምን መገለጫ ባህሪያቶች ተኹሱ ትነጠላለች ወተሊቁ ቢህ ለእሱ ብቻ ምን ትላለች ትገባለች ወሲፋት ልመክሉቂን የፍጡራኖች ደግሞ መገለጫ ተሊቁ ቢህም ለእነሱ ይገባል ወተኹሱም ለእነሱ ብቻ ነው በተናጠል የምትሆነው የሰው ሌላ የአምላክ አላህ ሌላ የእንስሳ ሌላ የሁሉም ይለያያል ዝንብም እኮ አይን አላት የቱ ጋር እንዳላት ራሱ ግራ ይገባል። ዘመኗ ነች። ግልጽ ማለት ማሽተቻ ያላቸው እንስሳቶች አሉ። እሱም እኮ ያሸታሉ። የአንተና የነሱ ማሽተት ግን አንድ አይደለም። ግልጽ ነው። አላየውም እንዴ ሲላ ሲያንዣብብ ከላይ ሆኖ እንዴት እንደሚያይ ያንተና የእሱ ማየት አንድ ነው እንዴ? ግልጽ ነው። እሱ ከአርባ ሜትር በላይ የሚሉት ከዛ በላይ የማየት ችሎታ አለ። ግልጽ ነው። ስለዚህ ባረከላሁ ፊኩም ፍጡራን ለፍጡራን እንኳን አይመሳሰልም እንኳን አምላክና ፍጡር ማለት ግልጽ ነው ይመስለኝ ከማ ነው እኮ ልክ ማለት ነው አላህ ላ ተሻቡሃ በይነ ዛት الخالق سبحانه ላ ተሻቡህ አይመሳሰልም በይነ ዛት ልኻሊቅ የኻሊቅ ዛት አካል ማለት ነው ሱብሓነሁ ወዛት ልመክሉቅ የፍጡራንን ዛት አይመሳሰልም አይደል ምንም አይገናኝም ومذهب أهل السنة والجماعة يا أهل السنة والجماعة كيد أولا في ذلك بزي قد يالي الله تشوقام ينبني تنترسو يمتى ليجينا مالا على أصوص سليمة سلام بهون مسألة لي يتقدمون وقواعد مستقيمة ቀጥ ባለ መሰረታዊ ነገር وهذه الأسس እነዚህ ኡሱሶች መሰረታዊ ነገሮች ይሄ እሷ አወለን የመጀመሪያ ልብ ብላችሁ ይህንን ተመልከቱ። እነዚህ የሚጠቀሱት መሰረታዊ ነገሮች ልብ ማለት የሚያስፈልጋቸው ነው። አራት መሰረቶች አሉ። ብቻም ጨርሰዋል። አወለን የመጀመሪያው አና አስማ አላሂ የአላህ ስብሐነ ወተዓላ ስሞች ወሲፋቲሂ የአላህ ስብሐነ ወተዓላ ባህሪያቶች ተውቂፊያ ናቸው። ተውቂፊያ ከዚህ በፊት ምን ማለት ነው ብያለሁ? ሴቶች ምን ማለት ነው? ተውቂፊያ ማለት ምን ማለት ቶቂፍያ ማለት ነው። ምን ማለት ነው? እሺ ወንዶች ተውቂፍያ ምን ማለት ነው? በቁርአንና በሐዲስ የተገደቡ አይደል እኛ ለአላህ ምንም ስምን ባህሪ መስጠት አንችልም። በቁርአንና በሐዲስ በመጣው እንጂ ማለት ተውቂፍያ ማለት ይሄ ነው። ኡሱል ፊቅህ ራሱ አስተምራችሁ አስተምራችኋለሁ። መቃበሉ ቢማዕና ማለትም አነሁም ላ ዩስቢቱነ ማለትም እያለ እየነገራችሁ ነው። ተውቂፍያ ማለት ምን ማለት እንደሆነ ላ ዩስቢቱነ ሊላህ ለአላህ አያጸድቁም ኢላ ማ አስበተሁ ላህ አላህ ያጸደቀውን እንጂ ሊነፍሲ ለነፍሱ ፊ ኪታቢሂ በኪታብ ውስጥ አው አስበተሁ ለሁ ረሱሉሁ ወይም መልእክተኛ ያጸደቁትን እንጂ አያጸድቁም። ፊ በምናቸው ባህሪታቸው ማለት ነው። ሚነል አስማኢ ወሲፋት ከስምና ባህሪያቶች ውስጥ ወላ ዩስቢቱነ ሸይአን አንዳችንም ነገር ለአላህ አያጸድቁም። ተባ ኡቁሊሂም አቅላቸው በሚያስፈርደው ላይ ተንተርሰው አይ አቅሌ እንግዲህ ይሄ አይገባም ብሎኛል፣ ይሄ አቅሌ ይገባዋል ብሎኛል እያልን አቅላችንን መሪ እያደረግን አይደለም። አቅል አንዳንዴ በቁርአንና በሐዲስ መመራት እንዳለበት ማወቅ መቻል አለበት። ቢሙቅተጣ ኡቁሊሂም ወተፍኪሪሂም አስተሳሰባቸው በሚያስፈርደው ተንተርሰው ማጽደቅ የላቸውባቸው ወላ የንፉነ አንላህ ከአላህም ውድቅ አያደርጉም ኢላ ማ ነፋሁ ነፋሁ አን ነፍሲሂ አላህ ስብሓንሁ ወተዓላ ከነፍሱ ውድቅ ያደረገውን እንጂ ደግሞ ይሄ ለአላህ አይገባውም እያልን ደግሞ ውድቅ አናደርገው። ፊ ኪታቢ አላህ በኪታቡ ውስጥ በቁርአን ላይ ውድቅ ነው ይሄ ለእኔ አይገባኝም ብሎ ያለውን እንጂ አው ነፋሁ አንሁ ረሱሉሁ ፊ ሱነቲ ነቢዩ ዓለይሂ ሰላቱ ወሰላምም ይሄ ለአላህ ስብሓንሁ ወተዓላ አይገባውም ብለው ውድቅ ያደረጉትን እንጂ ውድቅ ማድረግ አንችልም። ላ የንፉን አንሁ ቢሙጀቢ እቁልህም ውድቅ አያደርጉም ቢሙጀብ ቢሙጀቢ እቁልህም አቅላቸው በሚያስገድደው ወአፍካሪህም አስተሳሰባቸው ፈሁም ላ የተጃወዙን አልኪታብ ወሱና በዚህ ጉዳይ ላይ ቁርአንና ሐዲትን አይስተላለፉም። ምክንያቱም እዚህ ላይ የኢጅቲሃድ መስአል አይደለም። ግልጽ ነው። ይሄ ላይ በራሳችን አቅላችን ተንተርሰን የምንደርስበት ጉዳይ አይደለም። ምክንያቱም የሚዳሰስና የሚጨበጥ ነገር ስላልሆነ ማለት ወማ ለም ዩሰርሕ ልኪታብ ወሱና ቁርአንና ሐዲት ያላጸደቀውን ቢነፍይህ ወላ ኢስባቲህ በማጽደቅም ይሁን ውድቅ በማድረግ ያልተባለውን ነገር ቢነፍይህ ወላ ኢስባቲህ ሲል በማጽደቅም ይሁን ነፊ ማለት ውድቅ በማድረግ ይሁን በማጽደቁ ላይ ምንም ቁርአንና ሐዲስ ያልመጣበትን ነገር ዝም ነው የምንለው። ምሳሌ ብሎ በቅንፍ ውስጥ ያመጣላችሁ ነገር የፈላስፋዎችን ንግግር ነው። ልብ በሉ ከልአረቢ ወልጅስሚ ወልጀውሃር ይሄ የፈላስፋዎች ንግግር ነው። ልብ ብላችሁ በተቻለ መጠን ለማስረዳት ሞክራለሁ። እናንተም ከኔ ጋር ሆኑ። ምን ይላሉ ፈላስፎች? እዛው ኪታቡ ላይ ያለውን ከመጥቀሴ በፊት ይህ ምድር ላይ ያለው ነገር ወይም እንዳለ ፍጡር የምንለው ነገር ይላሉ። ኢማ ዓረድ አለ ወይም ደግሞ ጀውሃር አለ ይላሉ። አረድ ማለት ምን ማለት ነው የሚለውን ነገር መጀመሪያ ላይ ላስረዳችሁ። አረድ ማለት ፈላስፎች እንደሚሉት ማቃመ ቢገይሪሂ ማለት ነው። በሌላው ላይ የተንተራሰ ማለት ነው። ማቃመ ቢገይሪሂ በሌላው ላይ የቆመ ማቃመ ቢገይሪሂ ማለት ምሳሌ ከልበያድ ወጡል ቀይ ነው ጡል፣ ርዝመት፣ ማጠር፣ ባህሪያቶች የተለያዩ ባህሪያቶች ምን ይባላሉ? አረድ ይባላሉ። ገብቷችኋል አይደል? ይሄ ምሳሌ መስማት እንደ መስማት ያሉት የሆነ እነዚህ ሁላ ምን ይሉታል? አረድ ብለው ይጠሩታል። አረድ የጅስም መገለጫ ማለት ነው። እሺ ጅስም የሚለውን ሳልነካከው ወደ ምን ልለፍ? ልበል። ጀውሃር ደግሞ አለ። ጀውሃር ማለት ደግሞ አሉ አንዳንዶቹ እንደሚሉት ወልቃኢም ቢነፍሲ ማለት በነፍሱ የቆመ ማለት ያ የዛኛው የጀውሃር ምንድነው መገለጫ ነው። መገለጫ ነው። ምን የሚባለው አረድ የሚባለው ፈላስፋ የፈላስፎች ንግግር ነው። ጀውሃር የሚባለው ደግሞ አሉ ገሃዳዊ ግኝት ነው አሉ። ገሃዳዊ ግኝት ያለው ወይም ቁስ አካል አንዳንዶቹ ማተር የሚሉት ነገር ማለት ነው። ከሱ ተንተርሶ የተገኘ ማለት ነው። ያ ደግሞ አረብ የሚባለው የዛ ቁስ አካል ምንድነው? ባህሪ መገለጫ ነው። እና ጀውሃሮች ይላሉ ጀውሃሮች ይላሉ ሲገጣጠሙ ጀውሃሮች ምን ይሆናሉ አሉ? ጂስም ይሆናሉ አሉ። ልብ በሉ። በደንብ ነው እያስረዷቸው ያለው። በተወሰነ የምትቀበሉት አይደለም፣ ግን ወቁ። ስታስተሙ ቢያንስ ማወቅ መቻል ግልጽ ነው። ልብ በሉ። ዝም ብሎ እኮ የሆነ ውስብስብ ነገር እኮ ነው ግን እንደ ቃዒዳ አድርገው ይሄዳሉ። መጨረሻ ላይ እኮ የሚያብዱት ለዚህ ነው። ግልጽ ነው። ምንም ግልጽ ባልሆነ ነገር ይዋልላሉ። ግልጽ ነው። እንደው ሸይጣን ወዘየነ ለሁም ሸይጣኑ አማለሁም ፈአንሳው ዚክረላህ። ሰውም ደግሞ እነሱም መሰል የሆነ ግም ለግም አብረህ አዝግም ነው እኮ ትልቅ ቦታ ሰጥቷቸው እንትን የሚለው የሚያለቃቸው ምን ይላሉ? አረድ አለ አሉ። አረድ ምን ማለት ነው አልኳቸው እ ማቃመ ቢገይሪሂ በሌላው ላይ ተንተርሶ ይመጣል። ጸባይ ባህሪ አይደለ? ቅድም እንዳልኳችሁ የጂስም መገለጫዎች ማለት ነው። የተለያየ ነገር ቅድም እንዳልኳችሁ ማለት ነው። እሺ ጀውሃር ደግሞ ማለት ምን ማለት ነው ብያለሁ? ገሃዳዊ ምን ግኝት፣ ቁስ፣ አካል የሚባለው ማለት ነው። እና ምን አሉ ጀውሃር ሲገናኝ ሲገጣጠም ምን ይሆናል? እዛው ኪታባችሁ ላይ ያለው ምን ይሆናል? ጂስም ይሆናል አሉ። ምን ይላል? ጅስ ጂስ ማረብኛ ቀጥታ ትርጉሙ ምን ማለት ነው? አካል ማለት ነው አይደለ? ግን እነሱ ፈላስፎች ግን ጂስም የሚለውን በዚህ አይነት አይደለም የሚረዱት። ጅስ ማለት እነሱ ጋር ይለያል። የእነሱን አሁን definition ነው እየተማርን ያለው። እኔ የማስረዳችሁ እሱን ነው እንጂ አረብኛውን አይደለም። እንደ አረብኛ ቋንቋ جسم ማለት ማለት አካል እነሱስ የፈለጉት ምንድነው? ነው? የዛ የምን የ جوهر ምንድነው መገለጫ ባህሪ ነው። جوهر ማለት ደግሞ ቁስ አካል ማለት ነው። እሱ ሲገጣጠም ምን ይሆናል አሉ እሱ ሲገጣጠም جوهر ሲገጣጠም ምን ይሆናል? ማተር ወይም ደግሞ ይሄ የሚባለው ነገር ሲገጣጠም ምን ይሆናል? ጂስም ይሆናል አለ። ጂስ አረድ አለ አሉ። እሺ ምን ይፈጠራሉ? ምን ይጠበስ? ጂስምን ደግሞ የሚሉት ምንድን ነው? ጂስም እነሱ በሚሉት ቋንቋ መገለጫ ባህሪያትን የሚያስተናግድ ነገር ሁላ ጂስም ነው አሉ። ልብ በሉ ምንን የሚያስተናግድ አረድን ወይም ባህሪ ቅድም ባህሪያቶችን የሚያስተናግድ ነገር ሁላ ደግሞ ምንድን አሉ ጅስም ነው ምንን የሚያስተናግድ ባህሪያት አረድ ምናምን እኒን መገላጫዎችን ደግሞ የሚያስተናግድ ሁላ ምንድነው አሉ ጅስም ነው አሉ ጅስም ማለት እኛ እንደምን አካል ማለት አይደለም ባህሪያቶችን የተለያዩ ባህሪያቶች የሚያስተናግድ ምሳሌ አየር ጂስም ነው ብትላቸው አዎ ነው የሚሉ ባህሪ ያለው ውሃ ብትላቸው አዎ ባህሪ ያለው የራሱ ያስተናግዳል ብርሃን ብትላቸው አዎ ይላሉ እሳት ብትላቸው ያቃጥላል ምክንያቱም ባህሪያት ይህንን ብለው ያወምታሉ እና እዚህ አስሞ ሲፋት ላይ ያሉ ሙዕተዚላ ሌሎችም ከነዚህ ከ ዮናን ከግሪክ ፍልስፍና የተወሰዳለ አባባላቸው ምን አሉ? አረድና ጅስምን ጀውሃርን የሚያስተናግድ ምን አይሆን? ፍጡር እንጂ አይሆንም። ስለዚህ አላህን ባህሪ ያለው ማለት ግልጽ ነው አለ ጂስ አለው ማለት ጀውሃር ማለት ምን ማድረግ ነው አሉ ፍጡር ማድረግ ነው። ስለዚህ እ ምንድን ነው አሉ አምላክ ሊሆን አይችልም። ይሄ የፍጡር መገለጫ ነው። ይህን ተንተርሶ ነው ግን ምን ያሉት የሰመጡት የጠፉት። እነሱም ይህንን ያመጡት መጀመሪያውኑ አቂዳን ለመምታት ነው ጋያቸው። ግልጽ ነኝ። በዚህ አይነት መልኩ ያስቀምጣሉ። ስለዚህ ምን አሉ ሙአሊፉ ምሳሌ አንዳንዶች የሚያነሱትን አራድ፣ ጂስም፣ ጀውሃር በተመለከተ የሚመቱ ለአላህ የሚሰጡ ምኖችን ስምና ባህሪያቶችን ፈሁም የተወቀፉ ነፊ በእሱ ላይ ምን ያሉ ናቸው የተገደቡ ነው እንዲህ አይነት ፍልስፍናን ይዞ የሚመጣብን ለአላህ አረድ አለው ጅስም አለው ጀውሃር ነው ምናምን ሲል ይኸውልህ ወንድሜ አላህ ስብሓነሁ ወተዓላ ቁርአን ላይ ሰሚዕ ነው በሲር ነው ግልጽ ነው ዙል ቁወቲል ነው ሙሃይሚን እኚህ የመሳሰሉ ስሞች ተጠቅሷል ባህሪያቶቹም ተጠቅሶልናል አንተ የምትለውን ግን እኔ አላቆም አንተ የምትለው ምን አለው አላቆም ማ ጃአ ቢሂ ልኪታቡ ወላ አሱና ወላ ሚን አቅዋሊ ሰለፍ ኢንታ አለ በቃ ግልጽ ነው ለአላህ አንተ የምትለውን ያላቆም ስለማላቆም ምክንያቱም ይሄ ሰውዬ ኸይር ፈልጎ ከሆነ ያ የሚተረጎም የሆነ ነገር ሊኖረው ይችላል አንተ ምሳሌ መጥቶ አላህ ጅስም ነው ሲል ጅስምማ ነው እንዴ እንዴት ያለ ጅስም ምን ይሆናል እ ሰሚ ይሆናል በሲር ይሆናል ብለህ ብትል ከዛ በኋላ ጥሩ መረብ ውስጥ አስገባ ደህና አርጎ ጠልፎ ይጥልሃል ማለት ግልጽ ነው ታውቃለህ አንተ በቁርአንና በሐዲስ ጅስም የሚል የአላህ Subhanahu Ta'ala መገለጫ ታውቃለህ እ ጀውሃር የሚባል ታውቃለህ የመጣ አታውቅም ማለት ከላስ ተወቀፍ ቅድም ምንድን ያልነው መነሻው ላይ አስማው ሲፋት ተውቂፍያ ነው አይደል እንዴ ስለዚህ የእነሱ ፍልስፍና የሚያመጣው ነገር ስለማይታወቅ ይህንን ነገር ማለት የለብንም ይላሉ ስለዚህ እንደ መስማት ማየት አራት ፊት እጅ አራት ጀዋር ንግግር ምናምን የሚለው ሐዋዲሱል ፊዕልያ ምናምን እያሉ የራሳቸው ፍልስፍና አላቸው አላየሃል ወተወቅፍ አላ ذلك ثانيا ሁለተኛው አነማ ወሰፈ الله به نفسه አላህ ስሙን ምን ያለበት የገለጸበት أنما وصف الله به نفسه نفسنا الله يقل لسبت أو وصف به رسوله ملك تنيو يقل لسبت فهو حق على ظاهره الله قرآن الله حديث لي الله رسوله يقل لسبت هو حق على ظاهره بظاهره معلم الناس كم سمعنا بك ظاهر سمعنا مالتك بك ميتوكنا للا ترقمان لون يلو በሲርን ያምኑ ለይሰ ፊሂ አሃጅን ሌላ ምን የለውም አሃጅ የለውም አሃጅ ማለት ማለት ከሊመቱ ሙግለቃ ድብቅ የሆነ ትርጉም የለውም ድብቅ የሆነ ትርጉም የለውም ምን ይለዋል የሆነ ቁርአንን አስሞ ሲፋትን በተመለከተ ስትፈስረር አንተ የአላህ ስብሐነ ወተዓላ ስምና ባህሪያቶች እኮ በዛሂሩ አይፈሰርም ይለዋል እንደውም አንዳንዶች የባሰባቸውማ ቁርአንን ሙሉ በአጠቃላይ ምንድነው ቁርአንን መፈሰር አይቻልም ቁርአንን ምን ማለት መፈሰር አይቻልም ይላል ምክንያቱም ለይሰ ዛሂሩሁ እ ለይሰ ዛሂሩሁ ማዕናሁ ግልጽ ነው ዛሂሩ አይደለም ማዕናው ይለዋል ባለፈው ظن السوء በሚለው ርዕስ ላይ ይችን የመሰለ ነገር ዳሰናል መለስ በሉና ግልጽ ነው ظاهሩ ማዕናው አይደለም ቁርአን ይላሉ ለይሰ ፊህ አሓጁን ምን ይላል ሙአሊፉ ሐፊظሁ ላህ ወራዓሁ ሚን ኩሊ ሶ አሓጅ አይደለም አሉ ቁርአን እኮ የተዘጋ ትርጉም የለውም ከሊማቶች የሉት አሓጅ ማለት ከሊመቱ ሙግለቃ የማይታወቁ ትርጉም ያላቸው ቃላቶች እዛ ውስጥ የለም ሁሉም የሚታወቅ ነው ሰሚዕን አታውቅም ሰሚዕቱ እያልክ አይደል ወላ አልጋዝ አልጋዝ ማለት አሽሙራዊ ወይም ደግሞ ሌላ ገና ፈክረ የምታገኘው የሆነ ትርጉም የለው አልጋዝ ማለት ምንድን ነው? አሽሙራዊ ገለጻ የለውም። ግልጽ ነው። የተፈለገው ቀጥታ ነው አለ እንዴ? بل معناه يعرف። የቁርአን ምኑ ይታወቃል እ ማዕናው ትርጉም ይታወቃል። من حيث يعرف مقصود? من حيث يعرف مقصود المتكلم بكلامه አንድ ተናጋሪ በንግግሩ ግቡ እንደሚታወቀው ሁላ ምሳሌ ምን ይለው ይላሉ وجاء ربك ጌታህ መጣ የሚለውን የቁርአን አንቀጽ ምን ብለው ነው የሚፈስሩት? ወጃአ ኒዕመቱ ረብክ የጌታህ ጸጋ ወይም ረሕመቱ ረቢክ መጣ ተፈጠሩ እኛ ጃአ ረቡከ ጌታ መጣ የሚሆነውን ነው ማለት ፈስሩ በሌላ እነሱ ያስቀምጡታል አይደል ይሄ ማና ዛሂሩ እሱን ነው የሚያስይዘው እነሱ የፈሰሩበት አይደል እኛ ግን በዛሂሩ ነው የምንሄደው ከዚህ ውጪ ትርጉም አለው ተብሎ ስላልተነገረን ማለት እሺ ቀጥሎ የመጣውንስ ምን ሊሉን ወልመለኩ ሰፈን ሶፋ የሚለውን መላይኮችን በመጡ ጊዜ ነው። በምን በሰልፍ ሆኖ የእነሱንስ የመላይኮች ረሕመት በመጣ ጊዜ ሊሉት ነው። በቋንቋ ደረጃ واو عطف ነች አይደል እንዴ አይደል? ለምን ታዲያ የእነሱንስ ታዲያ የመላይኮች ረሕመት በመጣ ጊዜ አይሉትም? ራሳቸውን መውጫ ማያገኙበትን ምን ውስጥ ነው የሚገቡት? ሄደው ወጥመድ ውስጥ ነው የሚገቡት። ግልጽ ወላ ከቋንቋ ጋር ወላ ከአቅል ጋር የማይጋጩት ነገር የለም ማለት ነው። المتكلم بكلام فأهل السنة يثبتون ألفاظ الصفات يا الله سبحانه وتعالى ባህሪያት ቃላቶችን ያጸድቃሉ ومعانيها ምኗን ትርጉሟን فليس ما وصف الله به نفسه فليس አይደለም ما وصف الله به نفسه الله ነፍሱን የገለጸበት أو وصفه به رسوله صلى الله عليه وسلم ወይም መልእክተኛው ሰለላሁ ዐለይሂ ወሰለም አላህን የገለጹበት ሚነል ሙተሻቢህ ይህን ነገር ልብ በሉ ልብ በሉ ከሙተሻቢህ አይደለም ከሚመሳሰሉት ውስጥ የቁርአን አንቀጾች ውስጥ አይደለም አላህ ቁርአን አወረደው ከፊሉ ምንድነው ሙህከም ነው አይደል ከፊሉስ ሙተሻቢ ነው ይህ ግን ሙተሻቢ አለ የሚመሳሰል አይደለም እንዴ ከምን ጋር ይመሳሰላል ፍንትው ያለ ትርጉም ያለው አይደል እንዴ የምናውቀው ነገር ምኑ ነው የሚመሳሰለው? ሚነል ሙተሻቢህ አለዚ ዩፈወዱ ማዕናሁ ማዕናውን ወደ አላህ የምናስጠጋው ነገር አይደለም። ይህንን ያላችሁ ለምን እንደሆነ ታውቃላችሁ? ከፊሎች ምን ይላሉ? የአላህን ስብሓነ ወተዓላ ስምና ባህሪቶች ሙተሻቢህ ናቸው። ስለዚህ ማዕናው የሚያውቀው አላህ ነው፣ እኛ እናቅም እንዴት ነው ማታውቀው? የተሻማ መልእክት አለው እንዴ? አለው እንዴ? አለው ንገሩኝ እስኪ። አለው ምንም የለውም ራሱ በቃ እንዲህ ነኝ ብሎ አላህ ራሱ ተናገረ። እየነገረን ያለውን እንዴት ነው ብለን የምንለው ነገር የለም። አንድ ጓደኛ ወይም አንድ ጓደኛሽ ደብዳቤ ብትልክልሽ እኔ አሁን ጥሩ ትዳር መስርቼ ጎጆ ቀልሼ የሶስት ልጆች እናት ሆኛለሁ። ከሀገር ውጭ ነው እንግዲህ እና በቅርብ ቀን እመጣለሁኝ ምናምን ብትል ምንም አንቺም አላየሻትም፣ ምንም አላልሽም። ግልጽ ነው አለ ደብዳቤውን እንትን ብለሽ ማለት ምንም ምንም ስለሷ ምንም የምታውቂው ነገር የለም። ከተለያያችሁ ቆይተሻል። ግልጽ ነው። አንቺ ውሸታም ደደብ የምን ባል ነው ያገባሽውና ነው አንቺ ታገቢያለሽ ለመሆኑ ምናምን እያልን ስትየይቷል ወይም በቅርብ ቀን መጣል እንዴት ነው አንቺ ደግሞ መምጣት ትችያለሽ እንዴ ምናምን ብላ ብታጣጥል የትኛዋ ነች በሽተኛ በሐቂቀተን የትኛዋ ነች ጤነኛ ያልሆነች ደብዳቤ አንባቢ ሆነች አይደል ምክንያቱም ስለ እሷ የምታውቀው ነገር የለም። ከልፍያ ይላት ማር መቀለጥለል ብቻ እንጂ እዚህ ጋር መጻረር አችልም። ተግባባን አይደለ? ምክንያቱም እሷ በገለጸችው መልኩ ነው ልትል የምትችለው። ልብ በሉ ባረከላሁ ፊኩም። ማዕናውን አሁን እኛ የሚታወቅን ነገር ፍንትው ያለውን አላህ ስብሐነ ወተዓላ ራሱን በገለጸበት ያስቀመጠበትን ነገር ውድቅ ማድረግ ማለት እንደዚች የማታውቀውን ነገር ውስጥ እንደምዘባረቅ ሴት ግልጽ አለ እንደዚህ ሰድባት እኮ እሷ ባለችው በለተቀኑ ልትመጣ ትችላለች ቤቷ ተወቃሽ የምትሆነውም እሷ ነች ማለት ማታውቀውን ነገር ስለዘባረቀች ነው እና ማስጠጋት ወደ አላህ ማዕናው በአላህ ነው ማዕናው የሚያውቀው የሚባል ነገር የለም እዚህ ላይ ግልጽ ነው። ነቢዩም አላሉንም፣ ሰሃቦችም ይህን አይደለም ያስተማሩ ሊአነ ኢዕትባሩ ንሱስ ሲፋት ምክንያቱም የአላህን ስብሓነ ወተዓላ ባህሪያቶች የሚያወራበት መረጃዎች መቁጠር ቢማ ዩፍሐሙ ማዕናሁ ማዕናው ከማይታወቀው ውስጥ መቁጠር የጀዓሉሃ ሚነል ከላሚል አዕጀሚ ይሄ ምን እንደማድረግ ነው የአላህን ንግግር የአጀሚይ ንግግር ማድረግ ነው አጀሚይ ማለት ማለት ነው ባረከላሁ ከአረብ ውጪ ያለ ቋንቋ ማድረግ ነው አላህ ቁርአንን ያወረደው በምንድን ነው ቢሊሳኒን አረብይ ሙቢን ግልጽ በሆነ በአረብኛ ይሄ በቃ አይታወቅም የአረብ ቋንቋ አይደለም ብለን ወደ ሌላ ቋንቋ መውሰድ ነው አለዚ ላ ዩፍሃም ያ ምንም አይደለም የማይረዱት የሆነ ሰው አንተ ማታቆን ቋንቋ መጥቶ ሲናገር አንተ ጋር ሰወረነ አላቆም ምን ብለን ለማለት ነው። አታቆም እንዴ ሰሚዕ በሲር ትርጉሙ ሙሀይሚን አዚዝ አታቆም እንዴ? ስለዚህ ወላሁ ተዓላ ቀድ አመረና በእርግጥ አላህ አዞናል ቢተደቡሪ ልቁርአን ኩለህ ኩሌ ቁርአንን ሙሉ ለሙሉ ሁሉንም ምን እንድንል እንድናስተነትን ወሐበና አነሳስቶናል አላ ተዓቁሊህ ወተፈሁሚህ እሱም በመረዳትና በማስተንተን ላይ በመረዳት በማስተንተን ላይ ወኢዛ ካነት ንሱሱ ሲፋት የአላህ ስብሓነ ወተዓላ ባህሪያቶች ከሆኑ مما لا يفهم معناه ማዕናውም ማንረዳው ከሆነ فيكون الله قد أمرنا بتدبر وتفهم እንግዲህ አላህ ቁርአን እንድናስተነትንና እንድንረዳው አዞናል። ማላ ዩምኪን ተደብሩ ወተፋሁሙ ልናስተነትነውና ልንረዳው ማንችለውን ነገር ነው ማለት ነው። ይህም ማለት ማለት وأمرنا باعتقاد እምነትም አድርገን እንድንይዝ አዞናል ማለት ነው። ማላ ይወዲሁሁ ለና ለኛ ምን ያላለው ያላብራራውን ያልገለጸውን እምነት አድርጋችሁ ያዙ ብሎናል ማለት ነው። ተዓላ አላሁ አን ዛሊክ አላህ ደግሞ ይህንን አይልም። አላህ ከዚህ ከፍ ያለ ጌታ ነው። ትርጉሙ የማይታወቅን ነገር አቂዳ አድርገህ ያዝ። ትርጉሙ የማታውቀውን ስሜና ባህሪያቶች አድርገህ ያዝ። አስተንትኖ ይልሃል እንዴ? እንዴ ስም የማታውቀውን ነገር እንዴት ነው የምታስተነትነው? ታስተነትናለህ እንዴ የማትረዳውን ነገር? ይሄ ላዕብ ነው የሚሆነው። ኢዘን ስለዚህ ፈመዓኒ ሲፋቲላህ ተዓላ የአላህ ስብሓነ ወተዓላ ባህሪያቶች እኮ ማዕናው ትርጉሙ ማዕሉመቱን ምን የሚል ነው የሚታወቅ ነው የጅቡ ኢዕቲቃዱ እሷን እምነት አድርጎ መያዝ ግድ ነው ዋማ ከይፍየቱሃ ግን ከይፍያው ፈሂየ መጅሁላ እንዴት ነው የሚሰማው እንዴት ነው የሚያየው የሚታወቅ ነገር አለ መጅሁል ነው አይታወቅም እንዴት እንደሚሰማና እኛ የምናውቀው ነገር የለም ለና ለኛ ላ ያዕለሙሃ ኢላ አላሁ ተዓላ አላህ እንጂ የሚያውቀው ነገር የለም ተዓላ ይበለው የሆነው ጌታ ولهذا قال الإمام مالك ابن أنس رحمه الله تعالى እንግዲህ ከአራቱ መዛሂቦች ውስጥ ታላቁ ኢማሙ ማሊክ ኢብን አነስ ባሉ ጊዜ አስታውሱ ይህን ንግግር ልብ በሉ ለማ ሱኢለ አን ቀውሊላሂ ተዓላ ስለ አላህ ስብሓነ ወተዓላ ንግግር ሲጠየቁ አራሕማኑ ዐለ ልአርሽ እስተዋ አራሕማን በአርሽ ላይ እስተዋ ማለት ተደላደለ ወይም ከአርሽ በላይ ነው አራት ትርጉሞች ሰጥቻቸዋለሁ አይደል? በአራቱ መፈሰር እንችላለን። ግልጽ ነው። አላ እርተፋ ሰዒደ እስተቀረ እነዚህ አራት ትርጉሞች ናቸው ብዬ ተርጉ ባለፈው አስረድቻቸዋለሁ እና አላህ ከአርሽ በላይ ሆነ ወይም ተደላደለ ወይም በሱ ላይ ረግ እኚህን የመሳሰሉትን ምንድን ነው ይስተዋ ማለት ትርጉሙ ምንድን ነው ብሎ ጠየቃቸው ጠያቂው። እንደውም እዚህ ላይ ሙሉ አልመጣም እንጂ አላባቸው ይላል እንዲህ ስለጠየቃል። አላማቸው በቃ ባሉበት ቀናሉና የጠያቂው ሲጠይቃች ከይፈ እስተዋ እንዴት ነው የተደላደለው ወይም እንዴት ነው ከአርሽ በላይ የሆነው የተደላደለው ከሚለው ይልቅ ከአርሽ በላይ ሆነው ብሎ ጠይቃቸው ምን አሉት ቃለ አልስቲዋኡ ማዕሉም አላህ ከአርሽ በላይ መሆኑ የሚታወቅ ነው አሉት ወልከይፉ መጅሁል እንዴት ነው ከአርሽ በላይ የሆነው የሚባለው የማይታወቅ ነው። የሚያውቀው አለ እንዴት እንደሆነ ነግሮናል እንዴ? አንገር የሚያውቀው የለም። ወልኢማኑ ቢሂ ዋጅቡ አላህ ከአርሽ በላይ መሆኑን ማወቁ ደግሞ ምንድነው አሉ ዋጅብ ነው። ወሱአሉ አንሁ ቢድዓቱን ተፈላፍሎ ደግሞ ስለዛ እንዴት ነው ከይፍያው ብሎ መጠየቅ ቢድዓ ነው። ፈአኽሪጁ አኒ ሀዘ ሳኢል ይህን ጠያቂ ይዛችሁ አስወጡልኛል። ግልጽ ነው። ፊትና ፈላጊ ነው። ወማ ቃለ ልኢማሙ ማሊክ ስለዚህ እጅ ላይ እናስገባ ውስጥ አላህ ግልጽ ነው በል የዳሁ መብሱጠታኒ ብሎላል ስለ እጁ ከይፍያ ምናውቀዋለን ምን እንላለን አልየዱ معلوم والكيف مجهول والإيمان به واجب وسؤال عنه بدعة سمعنا من نامتا قلت والسمع معلوم والكيف مجهول والإيمان به واجب وسؤال عنه ቢዳት የአላህ ስሞች ባህሪያቶችን ሁላ እዚህ ማስገባት እንችላለን። ግልጽ ነው። እኛ የምናውቀው ነገር የለም። ማመን በሱ ማጽደቅ መሄድ ነው። ወማ ቃለ ኢማሙ ማሊክ ኢማሙ ማሊክ እኮ ያሉት ፊልስቲዋ እስቲዋ ላይ ካያችሁ ወቃይ ከአርሽ በላይ መሆኑ የታወቀ ነው። በቃ ትርጉሙ ያንኑ የሚያስይዘው እሰማለሁ ማለትም ትርጉሙ ምንድነው? እሰማለሁ ማለት ነው አይደል? ሌላ ትርጉም አለው እንዴ? የለው ማዕሉም ነው አሉ። በቃ ፊ ጀሚዕ ሲፋት በሁሉም ሲፋ ላይ ወቀውሉ አህሉ ሱና ወልጀማዓ ቃጢበተን የእሳቸው የተናገሩት ንግግር ደግሞ የአህሉ ሱና ወልጀማ ቃጢበተ ማለት ጀሚዓን በአጠቃላይ አቂዳ ነው። ፈመን ነሰበ ኢለ ሰለፍ ወደ ሰለፎች የተጠጋ አነሁም ዩፈዊዱነ መዓኒ ልአስማ ፈመን ነሰበ ያስጠጋ ኢለ ሰለፍ ወደ ሰለፎች አነሁም ዩፈዊዱን ሰለፎች እኮ የአላህ ስምና ባህሪያቶችን ያስጠጋ ያስጠጋሉ። ትርጉሙን የሚያውቀው አላህ ነው። አላህ ነው የሚያውቀው ነው የሚሉት ብሎ ያለ መዓኒ ልአስማኢ ወሲፋት ወየጅዓሉነ ንሱሳሃ የቁርአንና የሐዲስን መረጃ ያደርጋሉ ሚነል ሙተሻቢህ ከሚያሻማው ትርጉሙ ከሚያሻማው ከሚመሳሰለው ውስጥ ያደርጋሉ ያለ አለዚ ስተእሰረ አላሁ ቢዕልሚ አለዚ እስተእሰረ አላህ የተለየበት እስተእሰረ ማለት አላህ የመረጠበት ወይም የተለየበት ማለት ቢኢልሚ ማዕናው ትርጉሙን በማወቅ ይሄንን ብሎ ያለ ማለትም እደግምላችኋለሁ ማዕናውን የሚያውቀው አላህ ነው ብለው ነው ሰለፎች የሚያምኑት። ሰሚዕ አዎ ሰሚዕ ነው አላህ ነው የሚያውቀው ማዕናውን ብለው ብለዋል። እነሱ በዚህ አቂዳ ነው የሄዱት ብሎ ያለ ፈቀድ ከዘበ አለይህ በእነሱ ላይ ምን ብሏል? ዋሽቷል። እንዴት ከተባለ እንዴ ኢስቲዋ ትርጉሙ እናውቃለን አናውቅም? እናውቃለን። አላህ ሰሚዕ ነው እናውቃለን አለ። ወጃአ እናውቃለን፣ ትርጉሙ እናውቃለን። ግን ምኑን ነው ማናውቀው? ንገሩኝ ሴቶች፣ ምኑን ነው ማታውቂው እ ኬፍያውን በሉ እንጂ ባጭሩ እማናውቀው ምኑን ነው? ኬፍያውን ሁኔታውን ነው የመስማቱ ኬፍያ እንዴት እንደሆነ ከአርሽ በላይ እንዴት እንደሆነ ነው እንጂ ማናቀው ማዕናው ምንድነው ይታወቃል አትርጉሙ ኬፍያውን ሁኔታውን ነው ማናቀው ልጽ እጅም የአላህ እጅ ሲባል እናውቃለን እጅ እጅ መሆኑ ግን እንደኛ እጅ ነው እንዴ ላ ለይሰ ከሚስሊ ሸይን ወሆ ሰሚዑል በሲር ከይፍያውን እናውቃለን ስለዚህ ይሄ ነው እንጂ ትርጉም ይታወቃል ሊአነ ከላመሁም ምክንያቱም የእነሱ ንግግር يخالف ما يقوله هذا المفتري لأن مكنياتهم كلامهم የእነሱ ንግግር ዩኻሊፉ ይቃረናል የሰለፎች ንግግር ማለት ማ የቁሉ ሀዘል ሙፍተሪ ይህ ቀጣጣፊ ከሚለው ይህ ቀጣጣፊ ቀጣጣፊ ያለው ማንን ነው ማናው አይታወቅም አላህ ነው የሚያውቀው ሰለፎች በዚህ አቂዳ ላይ ናቸው ይሉት ያለ ሰው ማለት ነው ይሄ ሙፍተሪ ነው በእነሱ ላይ እየቀጣጠፈ ነው እነሱማ ማዕሉም ነው አሉ አለ ይኸው ማዕሉም ነው እኮ አሉ የሚታወቅ ነው ትርጉም ይታወቅ ከይፍያውን ነው የማናውቀው ብሏል ስለዚህ እሱ ካለው በተቃራኒ ነው ይህ ቀጣጣፊ ከሚለው በተቃረነ መልኩ ይላል هذا وصلى الله على محمد وعلى آله وصحبه وسلم ጥያቄ ካላችሁ ጠይቁ